أعوذ بالله من الشيطان الرجيم وإذ نجيناكم من آل فرعون يسومونكم سوء العذاب يذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم وإذ فرقنا بكم البحر فأنجيناكم وأغرقنا آل فرعون وأنتم تنظرون وإذ وعدنا موسى أربعين ليلة ثم اتخذتم العجل من بعده وأنتم ظالمون ثم عفونا عنكم من بعد ذلك لعلكم تشكرون وإذ آتينا موسى الكتاب والفرقان لعلكم تهتدون وإذ قال موسى لقومه يا قوم إنكم ظلمتم أنفسكم وإذ قال موسى لقومه يا قوم إنكم ظلمتم إنكم ظلمتم أنفسكم باتخاذكم العجلا فتوبوا إلى بارئكم فاقتلوا أنفسكم فتوبوا إلى بارئكم فاقتلوا أنفسكم ذلكم خير لكم عند بارئكم فتاب عليكم إنه هو التواب الرحيم وإذ قلتم يا موسى لن نؤمن لك حتى نرى الله جهرة فأخذتكم الصاعقة وأنتم تنظرون ثم بعثناكم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 الله ቀደም ሲል እንግዲህ የተጀመረው የበኒ እስራኤሎች ቂሳ አላህ ስብሓናሁ ወተዓላ በኒ እስራኤልን ለብዙ ዘመናት በብዙ ትውልድ በተከታታይ በርካታ ነቢዮችን እየላከ ሪሳላውን በእነሱ ዙሪያ እንዲኖር ካደረገ በኋላ መጨረሻ አካባቢ ወደ ነቢዩ መሐመድ አለ ሰላቱ ወሰላም እንዲሸጋገር ባደረገበት ጊዜ አኩርፈው ለምን እስከ ዛሬ ሲቀጥል የመጣው እድል በእኛው ላይ አልተጠቃለለም በማለት ነብዩን ለማደናቀፍና ይመጣል ተብሎ የተነገረለት እሱ እንዳላደለ ለማስመሰል ያላደረጉት ጥረት የለም በዚህ ሁኔታ ላይ አላህ Subhanahu Wa Ta'ala እነሱን ወደ ሩሽዳቸው እንዲመለሱ በደራና በምቀኝነት አዲሱ ነብይ መተናቆል ከነጋራ መጣላት ነው ስለዚህ ቀደም ሲል በተከታታይ የዋልኩላችሁን ውለታ አስታውሱ የዛ የብዙ ለታ ባለቤት የሆንኩ ጌታቸው በመጨረሻ እድል አኩርፋቸው ማለታቸው የበለጠ ጥፋት ላይ ነው የሚጥላቸው እያለ በመምከርና በመገሰጥ ላይ ነው እነሱ እንደማይመለሱ እያወቀ አላህ ግን Subhanahu ወተላ ማንኛውም ሰው ሰማም አልሰማም መመከር አለበት ይላል ማለት ነው አለሙል غይብ ወሸሃዳ ነው ምን ያህል እንደሚቀበሉ እንደማይቀበሉ ያውቃል ግን በጣም ሰፊ ከሚገባው በላይ ነው መናቀሻ ያደረጋቸው አንድ ሰው ከለገመ ከግል ጥቅም ጋራ ከቆመ ፈለገውን ያህል ቢመክሩት ቢነግሩት አይሰማም ይህንን እያወቀ ግን ደጋግሞ መነገር አለባቸው መመከር አለባቸው በሚለው ለመር አሁንም አላህ Subhanahu Wa Ta'ala በተከታታይ በተለያዩ ጊዜያት የዋለላቸውን ውለታ እያስታወሰ ሰው ይህን ሁሉ ያደረኩላችሁ ነኝ የአባቶቻችሁ የቅድማያቶቻችሁ አያቶቻችሁ ወዳጅ ነኝ ለእናንተም ደግሞ ቁጥር ስፍር የሌለው ጸጋ ችሬያችኋለሁኝና ያን ሁሉ አስታውሳችሁ የዛሬውን ችግር በቅንነት ብትፈቱት ይሻላል በደራና በትቢስ ሳይሆን እያለ ይቀጥላል ማለት ነው እና እዝኩሩ ኒዕመቲ የለቲ ብሎ ነበር ታሁን ቀደም ሁለት ጊዜ በተደጋጋሚ ማለት ነው እና እነዚህ ውለታዎች የዋልኩላችሁ ውለታዎች ምን ምን ናቸው ብላችሁ ረስታችሁ ከሆነ ላስታውሳችሁ ይችላለሁ ከነሱ ጎላ ጎላ ያሉትን ዋና ዋናዎችን እንኳን ብንጠቅሳቸው እንደሚከተለው እንደሚገለጠው ነው ይላል ማለት ነው እና እነዛን ያማዎች በመጠቆምና በማስተዋወቅ ላይ ነው አሁን እያተኮረ የመጣው ወይዝነጀይናኩም ሚን አሊ ፍራውን እዝኩሩ ኢዝነጀይናኩም ሚን አሊ ፍራውን ከፍራውን ጭፍሮች ነፃ ያወጣናቸው ጊዜ የዋንላችሁን ውለታ አስታውሱ ይላል ፍራውን የሚባል በአንድ ወቅት በግብፅ ሀገር በጣም አምባገነንና መጠን ያለፈ ጨፍጫፊ ነበርና እናንተ በዛ አገር ከነብዩላህ ዩሱፍ ጊዜ ወደዛ ሄደው ስለነበረ ለብዙ ዘመናት ከውጭ ሀገር መጣችሁኛን እኛን ስገዙ ኑራችኋልና አሁን እንደገና በተራችሁ መገዛት አለባችሁ ተብለው ወይ ወደ ሀገራቸው መመለስ አይፈቀድላቸው ወይም ደግሞ እዛ እንደ ዜጋ መብት አይሰጣቸው በጣም በዝቅተኛና ወስቋላ በሆነ ኑሮ እንዲኖሩ አደረጋቸው ያ አልበቃ ብሎ ደግሞ መጨረሻ አካባቢ ላይ የሆነ ቅጅታየና ተጎስቷለው ከበኒ እስራኤል ሰፈር ተነስቶ ሰደዲሳት እሳት ድረስ እየመጥቶ አጠቃላይ የሱን የዘሮችና ጭፍሮች እየመረጠ እንዳልነበሩ አድርጎ ሲያወድም አየ ያን ጠንቋዎች አማካሮች ነበሩትና እንዲህ አይነት ምክር የመናማየው ሲላቸው እነሱ ደግሞ የበለጠ እንዲሸበር አደረጉት ማለት ነው ይሄማ ግልጽ ነው ያው በኒ እስራኤሎች ወትሮም ጥላቶቻችን ናቸው ስለዚህ ከነሱ በሚነሳ አመት አንተና መንግስት አደጋ ላይ ይወድቃል ማለት ነው ብለው ፈትለት ማለት ነው ያነ ሳይቀድሙ ይልቅደም በሚለው ፈሊጥ ተነስቶ ያላበሳቸው ገና ምናልባት ሰው ይሆናሉ ተብለው ወንድ ልጅ የሚባል በበኒ እስራኤል ውስጥ ተወልዶ ማደግ የለበትም የሚል አዋጅ ወጣ ማለት ነው በዛ አዋጅ መሰረት እንግዲህ በሺ የሚቆጠሩ ህፃናቶች ምንም የማያውቁትን ያላበሳቸው የጨፈጨፈበት አጋጣሚ ነበር ይህ እየባሰና እየበዛ ሲሄድ ያው መፍት ይፈጥራልና የእሱም እድሜ እንደ እንዲያጠርና መንግስት እንዲገረሰስ አደረገው ከዛ እንደገና ወድቀው ደቀው የነበሩ ህዝቦች እንደገና ተነስተው አገርና መብቱን እነሱ ተረከቡት ማለት ነው ያንን ታሪክ ነው ባጭሩ ተከለላ አድርጎ የሚያነሳው እስኩሩ ያ እስራኤል ሌላ ሌላው ነገር ብትረሱ በፍራውን ለዘመናት የደረሰባችሁ ግፍና ጭፍጨፋ እንዴት አድርጌ እንደገላገልኳችሁ እሱን መርሳት አለባችሁ እኔ ባልገላገላችሁ ኑሮ ዘራችሁም ድር ላይ እኮ አይኖርም ነበረ በፍራውን የጭፍራዎችና ባለስልጣናቶች ርራዬ የሌለው ጭፍጨፋ ተካሂዶባቸዋል ያንን ጭፍጨፋ ማን ነው የገላገላችሁና ጥላታችሁን ተጠንቃችሁ ላይ መንጭቆ የጣለላችሁ ይላል ወይ ነጀይናኩም ሚን አሊ ፍርአውን ማለት ሚን ጁሽ ማለት ነው በፍርአውን ሰራዊት ጭፍጨፋና አፈና የገላገልናችሁ ጊዜ የሆነውን ያልታሰበ ዲል እንዴት አድርገን እንዳጎናጸፍናችሁ አስታውሱ እና ኢዝ በሚል ቦታ ሁሉ ሁልጊዜ ታውን ቀደም ደጋግሜ እንደምለው ኢዝ የሚል ቃል ከመጣ አያት መነሻ ላይ እድኩር የሚል ቃል ተጀርበዋል ለማለት ነው እድኩሩ ኢዝነጀይናኩም ማለት ነው አስታውሱ የረዳና የገላገልናችሁ ጊዜ ሚን አሊ ፍራውነ ማለት ሚን ቀሪ ፍራውነ ወዙልሚሄ ፍራውንና ሰራዊቶቹ በእናንተ ላይ በጣም መጣነ ሰፊ የሆነ ጭፍጨፋና አፈና ያደርጉባችሁ የነበረውን እንዴት እንደገላገልናችሁ አስታውሱ ይላል ምን ያደርጉ ነበር ባጭሩ የሱሙነኩም ሰአል አዛብ ለተመልካችና ለሰሚው የሚሰቀጥጥና በጣም የሚዘገንን የሆነ አስከፊ ቅጣት ያቀምሷችሁ ነበር አይደለም እንደበየጊዜው ይላል እና እሱ ምንድነው እንደገና ሲያብራራው ይደብሁና አብናአኩም አይናችሁ እያየ ፊት ለፊታችሁ ልጆቻችሁን እንደ በግ ያርዱ ነበረ እና በአደባባይ ምንም ነገር ያልሰራ ገና አዲስ የተወለደውን አራሱ ልጅ አራሱ ልጅ አድጎ ምናልባት ጎርምሶ ችግር ይፈጥራል ተብሎ አራሱ ልጅ በተወለደ ቁጥር በየበሩ ካድሬ አንድ ሴት የገሌ ሚስት አድጋለች ከተባለ ከታወቀበት ጊዜ ጀምሮ ለእያንዳንዱ ቤት ነፍሰጡር ያለችበት ቤት ካድሬ ይመደብለታል ማለት ነው መቼ እንደምትወልድ የሚጠባበቅ እና የራሳቸውን ምግብ እየበላ በራሳቸው ቤት እየኖረ ካድሬው ይከታተላል የተቀን ሳይለያይ ማለት ነው ልክ በምትወልድበት ጊዜ ገና ሽጦሃው ሲፈስ የተወለደው ልጅ ወንድ ነው ሴት ነው ይታያል ወንድ መሆኑ ከታወቀ እዛው እንግዲህ ልጁ ላይ ይታረዳል ማለት ነው ይሄ እንግዲህ ለአመታት እድላቸው ሆኖ ቆይቷል ማለት ነው ናቋሚ ህግ ሆኖ በአጠቃላይ ወንድ ከወለደ እንደማያድግላቸው ያውቁ ነበር እንከላከሉበትም አቅም አልነበራቸውም ተስፋቸው ጨልሞ ነበረ ማለት ነው እና ይዘብሁን ዘብሐ ማለት እስመ የሙባለጋ ያለበት ቃል ይዘብሁን አይደለም ይዘብሁን አንቺ እንኳን ሳያመልጣቸው በመብራት ፈልገው ታርስ ጋር በመመለካው ውስጥ የሚወለዱ የእስራኤል ልጆች በሙሉ በጅምላ ይታረዱ ነበረ አንድ እንኳን የማያመልጥ አልነበረም ማለት ነው ወስተህዩነ ኒሳአኩም የተወለደው ልጅ ሴት ከሆነ ግን ያነ ሴቶችን ይተዋቸዋል ሴቶችን አዝኖ ሳይሆን የሚተዋቸው በእነሱ ገረዶች እንዲሆኑ ማለት ነው ዳን ወንድ ከሌለ ሴት ራሷ ላይ መከላከል አትችልም የሴቶቹ የማደግ ለነሱ ነው ጥቅሙ ማለት ነው ያው ህብረተሰቡ በጣም የወደቀና የደቀቀ ስለሆነ መኖርም ስለማይችሉ ሴት ልጆቻቸውን ሽማምንቶች ቤት እየገቡ በግርድና እንዲያገለግሉና የነሱ ያው መጫወቻ እንዲሆኑ ያደርጉ ነበረ ማለት ነው ወንዶችን በመግደል ሴቶችን በማዋረድና ክብር በማሳጣት ይጠቀሙባቸው ነበረ ማለት ነው እስተህያ ማለት የትሩኩነ ማለት ነው እስተህያ በማና ተረከ ይመጣል ነው እና ወንዶችን እያረዱ እየጨፈጨፉ ሴቶችን ለነሱ ግርድና እየዳረጉና እየተው ሲያደርሱባቸው የነበረውን ግፍና ጭፍጨፋ እንዴት እንደገላገልናችሁ ታስታውሳላችሁ ሌላ ሌላውን ብትረሱ ይሄ ነገር ይረሳልን ይላል ማለት ነው ወፊ ዛሊኩም በላኡ ምን ረቢኩም አዚም አንድ ሰው ባይኑ ያየ ልጁ ፊቱ ላይ እንደ እንደዶሮ እንደገና ሴቶቹ ልጆች ደግሞ የጥላት መጫወቻ እየሆኑ መኖር ማለት በጣም አይከብዱ የከበደ ፈተና ነው ህይወትን የሚያስጠላ ማለት ነው እንደዚህ አይነት ሰቅጣጭና በጣም አሳፋሪ የሆነ በደል ሲፈጸምባችሁ ኑሮ ጌታ አላህ Subhanahu Wa Ta'ala ወቅቱ ሲደርስ ሙሳን በራሱ ጥበብና ዘዴ አዲኖና አሳድጎ ከዛ ነፃ እንዳወጣችሁ ያደረገው ማን ነው እኔ እንጂ በላቸው ማለት ነው ከዚህ መልክ እንግዲህ ነብዩላህ ሙሳ ከዛ በፊት በጣም ቅስቀሳው እየበዛ ሲሄድ ወቀላ አይጠፋምና በማንኛውም ህብረተሰብ መካከል የራሱ ወገኖች ጭምር መቃወም ጀመሩት ፊራውንን ማለት ነው አሁንስ በዛ ለዛ አዲስ የሚወለዱ ልጆች ምንም አያውቁም አረባ ጥሩ ይጥለናል እነዚህ ሁሉ ንጹሃች እየተጨፈጨፉ መቼ ነው የሚል ማጉረምረም በዛ ተራሱ ህዝብ ሌላውማ ማንም አይሰማውም ያኔ ባለስልጣናት ጭምር የተወሰኑት ይሄ ነገር ጥሩ አይደለም አንድ ልባት ይደረግለት የሚል ተቃውሞ ያደገ ሲመጣ ማሻሻያ አዋጅ አወጣ ማለት ነው ማሻሻያ አዋጅ ምን ተደረገ እክያው እንግዲህ የማን አለብኝ አንድ አመት የተወለደውን ከዚህ ከዲተ አንድ አመት የሚወለደው ውስጥ አያም የሚፈልገው ልጅ ተፈታል አንድ አመት የሚወለደው ይማደግ ይችላል በሚቀጥለው አመት ደግሞ የሚወለደው እንደነበረ ስርዓቱ ይቀጥላል ብሎ እንደገና ሄናው አዋጅ አወጣ በዛ ምረት በተሰጠበት አመት ሃሩን ተወለዱ ማለት ነው ባዋጅ መሰረት ዳኑሳቸው ሃሩን ታላቅ ወንድናቸው ለሙሳ ሙሳ ግን በሚታረድበት አመት በሚቀጥለው መጡ ማለት ነው እሳቸው ሲመጡ አላህ በልዩ ጥበቡ እንዲዲኑ አደረገና ሁለቱም የሚፈለጉ ሰዎች አደጉ ማለት ነው ያውም በራሱ እንክብካቤ በራሱ ደሞዝ አላህ አንድ ነገር ከፈለገ አይቸግረውምና በእናቱ በቤቱ ማደግ የማይቻል የማይፈቀድለት ልጅ ቤተ መንግስት አስገብቶ የራሱ ሙግዚት ቀጥሮ በራሱ ደሞ አንከባክቦ እንዳሳድጋቸው አደረገ ማለት ነው እና ይሄ እንግዲህ ትልቅ ለታ ነው ማንኛውም ሰው ሊረሳው የማይገባው ነውና ሄራ ነገር ብትረሱ ይሄን ትረሱታላችሁ ወይ በላቸው ይላል እና እንግዲህ አላህ Subhanahu Wa Ta'ala በዚህ መልክ ዘራቸውን ባይታደግ ኑሮ በኒ እስራኤል የሚባለው እስካሁን ጭራሹን ተንብርገት ሊጠፋ በቻለ ነበረ ይህን ዋልኩላ የዋልኩላችሁ ነው ይህን ነገር እንዴት ታውታላችሁ ሌላ ትክክል ነገር መቸም ይረሳል ይዋለ እያደረ ሲመጣ የግን የዘር ማጥፋት ዘመቻ ነው በአጠቃላይ በኔ እስራኤል ደም ያለበት ሁሉ መጥፋት አለበት ምክንያቱም ወንዱ ካለቀ ሴቱ ራሱ መራባት አይችልም ማለት ነው እንጥራድ ነው የሚጠብቃቸው ነበር የዘር መጥፋት ይሄን ነገር እንዴት እንደታደኳችሁ ታስታውሳላችሁ አይደለም እንደ አለባችሁ ይላል ማለት አንድ ይሄ ነው የዋለላቸው ትልቁ ውለታ ወይ ፈረቅና ቢኩም البحر እንደገና ደግሞ በሌላ ወቅት ባህርን ለናንተ እንድትሻገሩ የከፈልኩላችሁና የጀማመስኩላችሁ መሆኔንም ማስታወስ አለባችሁ እዝኩሩ ኢዝ ፈረቅና ቢኩም البحر እናንተ በሰላም እንድትሻገሩ የተንጣለለውን ዮርዳኖስ እንዲገማመስና በማከል አቋርጣችሁ እንድትሻገሩና ተጥላት እንድታመልጡ ማድረጋችንም እንደ ቀላል የሚታለፍ ሁኔታ አይደለም እሱን ሳድርገናል አይደል ታሳውሳላችሁ ይላቸዋል ማለት ነው ፋንጀይናኩም በዛ በተከፋፈለው የባህር ጣልቃ እናንተን ተጥላት እንዲታመጡ አደረግናችሁ ወአረከና አለ ፍርዓውን እና ያንን ጥላታቸውን ደግሞ ባልተጠበቀ መልኩ እስከ ሰራዊትና እስከ በዛ ጋራ ተራራ መስሎ በቆመው ማዕበል መካከል ሲገባ እናንተን ሊያሳድድ እንዳለ አፈጠም ነው የሱ የሚረሳ ነገር ነው ወአንቱም ተንዱሩን እናንተ ባይን ብዕብናችሁ እያያችሁ ወሬ አይደለም እና እናንተ ራሳችሁ ቆማችሁ ባይን ምስክርነት እያያችሁ ወደ ብላይ ጥላቶቻችሁ በሙሉ ተጠቃለው ባህር በመግባትና በመስመት ያወደመላችሁ ማን ነው እኔ ካልሆንኩ በስተቀር ሲል ይጠይቃል ስለዚህ ሁለታየው አለ ጌታ እንደቀላል ብንጣላው ምንም አይደለም የሚያሰኝ ነውን ይሄ ሁሉ በታሪክ እንግዲህ በተደጋጋሚ አላህ Subhanahu Wa Ta'ala ለእናንተ ሲቸራችሁ የቆየ ትልቁ ለታ ነውና የዝኩሉ ለታ ባለቤት የሆነውን ጌታ መጣላቱ አይበጃችሁምና ቆም ብላችሁ አስቡበት ባላችሁ ይላል ማለት ነው እና ይሄ ያው ነብዩላህ ሙሳ አድገው ሀሩን ወንድማቸው ጋራ በጣም ራ ተልከው ስራቸውን ያው ለብዙ አመታት ሲቀጥሉ ከቆዩ በኋላ ትግሉ እየተፋፋመ ሄዶ በመጨረሻ ሁላቸውም እንግዲህ አንዱ በሌላው ላይ ድል ካልተቀዳጀው በስተቀር መኖር አልችልም የሚልበት ደረጃ ላይ ሲደር ፍራውን ያለ የሌለ ኃይሉን አስተባብሮ ሊያወድማቸው ትምድርግጥ ሊያጠፋቸው ሲንቀሳቀስ ሙሳ ደግሞ ወደ ጌታቸው አቤቱ አሉ ማለት ነው እንግዲህ እስከዛሬ ታግለናል ሰውየው ግን የመጨረሻ እርምጃ ሊወስድብን እየተዘጋጀ ነውና ምን ትላለህ ብለው ጌታቸውን ጠየቁ ያኔ አላህ Subhanahu Wa Ta'ala በኒ እስራኤሎችን ቀስቅሰ ወደ ባህሩ ተጓዝ ያንተን ወገኖች የሚል መመሪያ አላከላቸው በወህይ ማለት ነው እና ያው የመኖር መብት የላቸውም እንደ ዜጋ አይደሉም እና ሙሳም ተጠላቁ በኋላ በሙሉ ገረዶችና ሰራተኞች ናቸው በዛ መልክ አንድ ሰው በነፃ ቤቱ ያድር የለበን እስራኤል አንዱ ዘበኛ ነው አንዱ አገርና እንትን ነው ሁሉም ተበታትነው ነው የሚኖሩት ግን በዘዴ ነብዩላህ ሙሳ የሚገናኙበት መስመር ዘረጉና በመስጥር መረጃ መለዋወጥ ጀመሩ አንድ ህዝብ ሲነጣ እንግዲህ የመግባባት የመቀራረብ መረጃ የመለዋወጥ ስራ ይሰራል ያኔ ህልውናውን የሚያገኝበት መንገድ ይፈጠራል ማለት ነው በዛ ወቅት ነብዩላህ ሙሳ በየቤቱ ያሉትን ገረዶችና እንትኖች አሽከሮች እያንዳንዳቸው ይገናኙ ነበረ ማለት ነው በሚስጥር እነሱ በማያውቁት መንገድ በዛ እየተገናኙ ራሳቸውን እያደራጁና መረጃ እየተለዋወጡ ከለታት አንድ ቀን በዛሬው ሌሊት እዚህ ከተማ ውስጥ ማንም እስራኤላዊ ማደር የለበትም የሚል ትእዛዝ መጣ ከጌታ ማለት ነው እና እንዴት ብለን እንውጣ እያንዳንዱ የራሱን ዘዴ ይስጠ ሂዳችሁ ንገሯቸው መመሪያ ስጣቸውና እያንዳንዱ አለቃውን እያስፈቀደ እኔ ዛሬ ገሌ ሰፈር ለጣ አለብኝ አጎቴ ሙቷል ወንድሜ እንዲሆኗል እኔ ዘመርታሞብኛል እኔ ደግሞ ሰርግ ቤት ተጠርቻለሁ እያሉ እያንዳንዳቸው ያው ለዶሮራ ውሸትም ይፈቀዳልና በዚህ መልክ ከአለቆቻቸው ቤት ወጥተው አንድ ቦታ ላይ ተሰባስበው ቀጠሮ ያዝላቸውና ከዛ በኋላ ወደ ባህሩ ይዛቸው ተጓዝ ለሊቱን ጨለማ ለብሳቸው ከዛ በኋላ ባህሩ አካባቢ ስትደርሱ የማረገውን አውቃለሁ የሚል መመሪያ ተሰጣቸው ማለት ነው በዛ መልኩ ሁሉንም እንግዲህ መለኩን በምስጥር አሰራጭተው ተሰባስበው በሌሊት እዛ ተፈለገበት ቦታ ተገናኙ ማለት ነው እና ነብዩላህ ሙሳና ሃሩን እየመሯቸው ወደ ባህሩ ያቀናሉ እና ባህር በሚደርሱበት ጊዜ ፊታቸው ያው የተጣለለ ዩቃንስ ነው መርከብ አልተዛገጀላቸው ከኋላ ደግሞ ያው ጥላት እንደሚመጣ ይጠበቃል ማለት ነው ፍራውን እንግዲህ አገራማን ነው ብሎ ታደረ በኋላ ጧት ማልዳ ላይ በማንኛውም ሰፈር እስራኤል የሚባል ዘሩ እንደሌለ ተነገረው ማለት ነው ገባው በጣም ተድቢር የተደረገ አደገኛ አመጽ መሆኑን አወቀና ወዳውኑ ከተታወጀ በዛው ለስማ ነው ወንድ ልጅ የተባለ ተከተለኝ ብሎ እሱ ራሱ እየመራ እያቅራራ ፈለጋቸውን ተከትሎ በሄዱበት ሲጓዝ እነሱ በጨለማ ነው መጓጓዣ የላቸው መንገዱን አያውቁ ያንዳንዱ ከቤት ከግቢ ወጣ ያቀም ወዴት እንደሚከድ የማያውቁም ማለት ነው የወደቁ እየተነሱ እየተረበተበቱ ያደሩበትን እሱ በነቃ በበቃ ኃይሉ ወዳውን ወታደሩን አስከትሎ በረፋድ ደረሰባቸው فلما ترى الجماعان قال اصحاب موسى انا لمدركون ሙሳ ወደ ባህሩ ይዛቸው ሂድ የሚል ጥቅል መመሪያ ነው የተሰጣቸው ባህሩ ሲደረስ ምን እንደሚሆን የሚያውቁት ነገር የለም እና ዝም ብላችሁ ወደ ባህሩ ሂዱ እያሉ ነው የሚጓዙት ማለት ነው በደመነፍ ወደ ኋላ ዞር ብለው ሲያው ግን ርስ ጨለማ ባህር የመሰለ ሰራዊት መጣ ከኋላ በፍራውን እየተመራ ማለት ነው ፊትለፊታቸው ባህር ነው መርከብ የለም ከኋላቸው ደግሞ ያንኑ ባህሩን የመሰለ ሰራዊት መጣባቸው ያይ የተጨነቁ ሰው ናቸውና قال اصحاب موسى انا لمدركون ይላል እናንተ ሰውዬ የማይሆን ነገር ዝም ብለው ጥውላ ልታስፈጀን ነው ይሄው ጥላቶቻችን ከኋላ መጡ እኛ ምንም መከላከል አንችልም ከፊት ለፊታችንም ባህር ነው ከዛም ከዚህ ሞት ነው የሚቀበለን ባህሩ ብንገባ መሞት ነው ዝም ብንቆምም ያው መሞት ነው ከሁለቱ አናመልጥም አሉ ያኔ አመራር ወሳኝ ጊዜ ላይ ብቁ የሆነ መመሪያ ጠቃሚ አስፈላጊ ነውና ሙሳ በጣም መንፈሰ ጠንካራ ነበሩ የፈለገው ሰማይ መሬት ይገለላበት ቅልጭና ይሉ መሪ ነበሩ ማለት ነው እና እና ለሙድረኩን በቃ አለቀልን እኮ የኛ ነገር ስላደረሰብን መረሻናችን ነው ብለው ሲያለቅሱ ምን አሩ ኮስተር ብለው ሙሳ ከላ አሏቸው አበደን ይሄ አይሆንም ማለት እንዴት ይደሃታ አለቀልን ትላላችሁ ኢነማ ያ ረቢ ሰህዲ እና እኔ ጋራ ያ አለ ጌታዬ በጌታዬ መመሪያ ነው መሄደው በሱ መመሪያ እስከርኩ ድረስ ከኔ ጋር ነውና በምንም አይነት ደረሱብን አለቀብ አለቀልን የሚባል ነገር እኔ አልቀበልም አትሳሳቱ በማለት ተሰጧቸው ማለት ነው እንዳሉትም ወዳው ጅብሩል አሚን ዱባለና አንድርብ ያሳ ከልባህራ ነው ማለት ነው መፍቱ ሊመጣ በሰዎች እንግዲህ ይታ እርግጥም አልቆላቸው ነበረ ግን አላህ ሲፈልግ መፍትሄው ቅርብ ነው የፈለገው ሁሉ ነገር ቀላል ነውና ወዳውን ጅብሪል አሚን መጥቶ ይሄን ፊትለፊት የተኛውን ባህር በዘንግ በዛ ደግሞ ይዛ ዘንጋቸው ሁሉ ነገር አለ ባላህ ፍቃድ በዘንግ ዱላ ባህሩን መታዋላቸው ያን ሲመቱት አንድ ቦታ ብቻ አይደለም 12 ቡድን ነበረ ባለቃ ባለቃ ከፋፍለዋቸው ለአስራ ሁለቱ ቡድን ሁሉ በየግንባሩ ነው የተገማመሰው እንደ ዳቦ ባህሩ ማለት ነው አንድ ቦታ መጡት 12 ቦታ ተገማመሰ በማከል ልክ እንዲጋራ ተራራ ከጠውዲ العظيم ይላል ሌላ ቦታ ነው ውሃው ወደ ላይ እየቆመ ወደ ሰማይ እያደገ ሄደ በማከል ግን ክፍት ነው ልክ እንደ ኩብሪ ማከሉ ተሰንጥቋል ጨረቻው ይታያል በቀጥታ በድንጋው ላይ ነው የምትሄደው ማለት ነው በግራ በቀኝ ያለው ልክ ሸበካ ሸበካ እየሆነ እየተቆራረሰ በዛ አንዱ ቡድን በሚቀጥለው በሚቀጥለው እያለ 12 ቡድን ሁሉ ዘህማ እንዳይፈጠር እንኳን አንዱ ካንዱ እንዳይሰራ እንዳይጠብቅ ሁሉም በእያለበት ግንባር ቀጥታ እንዲሻገር አደረግ ይላል አላህ Subhanahu Wa Ta'ala እና ፈረቅና ቢኩም ባህረ እናንተ እንድትሻገሩ ለማመቻቸት ባህረን ለእናንተ ገማመስንላችሁ ይላል አላህ Subhanahu Wa Ta'ala ፍራተም እንዳይሰማቸው ልክ እንደ ሸበካ ማከሩ ሽንቁርቁር ሆኖ አንዱ ሌላውን ያይ ነበረ ይላል ባህሩ ሲሻገሩ አይዞ ደህና እኛ በሰላም እየተሻገር ነው በርቱ እየተባባሉ በሰላም እንሻገሩ ተደረገ ማለት ነው ፈአንጀይናኩም እና ባልጠበቃችሁትና ባላሰባችሁት መልክ ከባህርም ከጥላትም በአንድ ጊዜ ገላገልናችሁና በሰላም አወጣናችሁ አይደለም እንደ ይላል እንግዲህ ሊረሳ የሚገባው ነገር ነው ይሄን ያደረገ ጌታ ነው ውለታዬን አስታውሱ የሚለው ማለት ነው ወአግረቅና አለ ፍርዓውን እነሱ በሰላም አንድ ነገር ሳይደርስባቸው ጭቃ እንኳን ሳይነካቸው በሰላም ተሻገሩ ወደ ማዶ ደረሱ እነሱ ልክ ወደ ማዶ ሲደርሱ ግራውን ደግሞ ተሰራዊቱ እዚህኛ ወደ ላይ ደረሰ ማለት ነው ሲመጣ እንግዲህ ይሆናል ተብሎ የማይታሰብ ተአምር ነገር ነው ሰዎቹ ተሻግረዋል ባህሩ እንደተገማመሰ ያው ኩብሪው እንዳለ ይጠብቀዋል ማለት ነው በዛ ጊዜ ሰው ነውና ተጨነቀ ዝም ብሎ ከገባ ለሱ የተደገሰ ነገር የተጠመደ መሆኑ አወቀ እንዳይቀር ደግሞ ጌታ ነኝ የሚል ሰው ነው አነረብኩም ላላ የሚል ሰው እነዚህ ደካማዎች ከፍተውት የሄዱትን ባህር እሱ ከፈራ ማለት ጌትነቱ አፈርበላ ማለት ነው ተጨነቀ እና ቁሞ ማስተዋል ጀመረ እነዚህ ሟርተኞች እንዴት እንዲህ ቻለ ይዘው ሊጠፉ ነው እያለ ሲያብላላ እንደገና ደግሞ ጥጋበኞቹ ወደድ ባይ አማካሪዎች ደርሶ ፈሩ ቢባል ማጉር ነው መግባት አለብን እንጂ ለኛ ክብር ተብሎ ይሆናል የተከፈተው እንጂ ለነዚህ ቁሻሸት ነው እያሉ የሚኮለኩሉ የካድሮቹ ገፋፉት ማለት ነው እንደሚባለው እንዳውም መላእክቶቹም ልክ የሱን ባለስልጣናት መስለው እንደዚሁ ያበረታቱት ነበር እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ፍራውንን ያህል አንድ አምባገነን በአለም ላይ ወደር የሌለው በቀላሉ እንዲተነፍስና እንዲራገፍ ያደረገላችሁ እናንተን ለማዳንና ለመርዳት ብሎ ነው ታዲያ ይሄን ሁሉ ለታየው አለ ጌታ ዛሬ የመጨረሻውን እድል ለሌሎች ላጎት የልጅ ሰጠ ብላ አቁርፈስ የሁላ ፈራብ ለተኔ ጋር መጣላት ይወጃልን ልብ በል ይላዋል ማለት ነው አዳው ሰለላሁ ዐለይሂ ወሰለም አለ ነብይ ወላሊካ ወቀጣው በመረከ በሚከተለው እንመለስበታል ተመልሰናል እና አላህ Subhanahu Wa Ta'ala ሁልጊዜ ማመስገንን ይወዳል ሊመሰገንም የሚገባዋል እና እذكሩኒ ፈአذكرኩም ወሽኩሩሊ ወላ ተክፍሩን እንዳለው አስታውሰኝ አስታውሳችኋለሁ አመስግኑኝ ይጨምርላችኋለሁ ብሏልና ከኛ የሚፈልገው ሁልጊዜም ቢሆን መመስገንን ነው ይመሰገንም ይገባል የጸጋው የስጦታ ሁሉ ምንጭ እሱ ነውና ማለት ነው ይህንም ምስጋናውን ትቶና ረስቶ በሱ ላይ ማመጽና ማኩረፍ ግን የጥፋት መንገድ ነውና ያን ነገር ያጠፋችኋል እያለ ሰዎቹን ይመክራቸዋል ቢቀበሉም ባይቀበሉም ዋናው አላማው ሪሳላው ለኛ ነው እነዚህ ሰዎች ይሄ ሁሉ እንግዲህ ጥፋት ፈጽመው በራሳቸው ላይ ጉዳትን አመጡ እናንተም ደግሞ የነሱን ፈለግ እንዳትከተሉና አብራችሁ እንዳትጠፉ የሚል ማስጠንቀቂያ ነው ዋናው መልእክት ማለት ነው ወይድ ዋድና ሙሳ 40 ሌላ ያው ቅድም በተያዘው የባህሩ መከፈል ጉዳይ ያው ባህሩ ወደ ማዶ እነሱ ተሻገሩ በሚሻገሩ ጊዜ ሙሳ ከአላማው አንደኛውን የተረዱት ማለት ነው እነሱን ያው ተጅባፍ ማውጣት ነው አላህ በባህሩ አማካይነት ባህሩ ተከፍሎ እንዲሻገሩ ካደረጉ እነሱ ከተሻገሩ በኋላ ባህሩ ወደ ነበረበት እንዲመለስና ያው ነፃ እንዲወጡ ብቻ ነበር የገባቸው ማለት ነው አላህ ግን ስርነቀል እርምጃ መውሰድ ነው የፈለገው እና ግማሽ ዲል ሳይሆን ሙሳ በብትራቸው መጀመሪያ ያው ሲመቱት ስለተከፈለ በቂያስ አንድ ነገር ኦቶማቲካ እንዲሲነቁት ተተዘጋ እንዲሲነቁት ደግሞ መልሶ የሚከፈት መሆኑን አወቁ ማለት ነው ስለዚህ መልሽ በመጣው ይዘጋል ምክንያቱም ካልተዘጋ ጥላት ተሻግሮ ይመጣና ያጠቃኛል የሚል ስጋት ስለተሰማቸው አሁንም ዱላቸው ደጠጡ ሊያቀምሱት ማለት ነው ማና ለሃላቸው አንተ ታዘነው እኮ የምትሰራው ሱብሃንአላህ ወቂያ ይከድም አላህ ስለዚህ መጀመሪያ መታው ስላልኩ እኮ ነው በኔ ፍቃድ ስለመጣ ነው የተጀማመሰው አሁን እኔ ሳላዝ ከመጣው እንዴት የምን ውጤት እንደሚያመጣ ምን ታውቃለህ እትሩክ البحر ረህዋ አላቸው ባህሩን እንደተከፈተ ባለበት ሁኔታ ተው ሌላም ስራ አለ አንተም አታውቀው አላቸውና ከፈለክ ፊልሙን ለማየት ዝም ብለህ ተዘጋጅ እንጂ ያ ሳላዝ እንዳትመታ አላቸው ቀጣሉ ከዛ ፊራውን እንደምን ኃይሉን አሰባስቦ መመለሱም አደጋ መሆኑ ስለተረዳ በቀጥታ ገፍቶ ገባ ማለት ነው በሚገባ ጊዜ ሰራዊቱ ተግበሱ ሰው በአንድ ላይ አብሮ ገባ ሙሉ በሙሉ አንድ ሰው በማይተርፍበት ሁኔታ ጥቅልል ብለው ከገቡ በኋላ ጋራ ተራራ የመሰለ ማዕበል በላያቸው ላይ ተደፋና በአንድ ጊዜ የሳራት ሆነው አረፉ ማለት ነው እና በዚህ መልክ እንደገለገላቸው ነው አላህ Subhanahu Wa Ta'ala የሚገልጠው እና ሁልጊዜ ደካሞች ወደ ጌታቸው መሸሽ ከቻሉ በጌታቸው መመራት ከጀመሩ የፈለገው ጥጋበኛ ሊያጠፋቸው እንደማይችል ነው ይሄ ታሪክ አብልቶ የሚያሳየው ማለት ነው ونريد أن نمن على الذين استضعفوا ونجعلهم أئمة ونجعلهم الوارثين إلى ሌላው ቦታ የተናቁና የወደቁ የተረሱ የሆኑትን ህዝቦች እኛ ከፈለግ ልናነሳቸው እናነሳቸውና አገር ምድሩን ለነሱ ልናወርሳቸው እንችላለን ብሎ ነበርና በዛ መሰረት ቃል ኪዳኑን አረጋገጠ ይሄ ሱነቱላህ ነው ሁሉ ዘማኒ ወመካን ጥጋበኞች ማን አለብኝ ብለው በሚጋልቡበት ጊዜ አላህ ያስተነፍሳቸዋል ግን ያ ነገር የበለጠ በቀላሉ የሚሳካው ተጨቋኞቹ ተበዳዎቹ ከአላህ ጋራ ሲሆኑ ነው ከአላህ ጋራ ተሸሹ በዛ ጊዜ አላህ Subhanahu Wa Ta'ala የሸሸበትን አሳልፎ አይሰጥም ግን ሁለቱም ተመሳሳይ ወንጀለኞች ከሆኑ ማን ለማን ተብሎ ማን ይረዳል በዛ ጊዜ ጉልበት ያለው ነው ሁሉ የሚበላ የሚሆነው ማለት ነው ደካማ የሆነው ግን ጉልበት የለኝም ወደ ጌታ ይሸሻለሁ ተዓለ ረቢ እኒ መግሉቡን ፈተሲር እንዳሉት ነብዩላህ ነው እኔ እንግዲህ በሰው አቅሜ የማረግ የምችለውን ሁሉ አድርጌ ጨርሻለሁኝ አንተ የምታረገው ካለ አያለሁኝ አሉ ያኔ አላህ አሁን አለሁኝ ብሎ መጣላቸውና አሁንም ይሄ ሱነቱላህ ነው በነብዮች ደረጃ ብቻ ሳይሆን አላህ Subhanahu Wa Ta'ala ወከዛሊከ ንንጅል ሙእሚኒን ሌላው ቦታ ሙእሚኖች እውነት ሙእሚኖች ከሆኑ እንደስማቸው የፈለጉ ጥጋበኝ የተነስተው ሊያጠፉና ሊጨፈጭፋቸው ቢሞክሩ እኔ ልማዴን እቀጥላለሁ ነው ያለ من فضل الله ورحمته ስለዚህ አሁንም ቢሆን ሁሉ ዘማን ወመካን አጭቁኖችና ጉፎይ ጉፎዎች ለጥላት ማናለብኝ ብሎ በሚቆፈስበት ጊዜ ለሱ መሽመድመድና እጅ መንሳት ሳይሆን ወደ ጌታው መሸሽን ማወቅ አለበት ወደ ጌታ ከሸሸ አላህ አላ ኩሊ ሸይን ቀድር ነውና ሊረዳህ እንደሚችል ነው የሚያሳየው ማለት ነው ወይድ ወአድና ሙሳ 40 ሌሊላ ከዚያ በኋላ ደግሞ አሁንም ታሪኩ ሰፊ ነውና የነ ሙሳ ጉዳይ በሌላ ወቅት ደግሞ አርባ ቀናት ያህል ልዩ ኢባዳ አድርገ በበረሃማ በሲና በረሃ ከዛ መጨረሻው ላይ እምሰጥ ነገር አለ ብሎ ጥሪ ያደረገላቸው ማለት ነው እንግዲህ ስራውን ተወደመ በኋላ ታቸው በምንም ልምድ ባይኖራቸው አገሪቱን ተረከቧት ማለት ነው አካባቢውን ተቆጣጠሩ ያኔ አንድ የአዲስ መንግስት የራሱን ስርዓት በሚዘረጋ ጊዜ መጀመሪያ ህገ መንግስት ያስፈልገዋል ህዝቡን የሚመራና የሚያስተዳድርበት ማለት ነው ነብይ እንደመሆናቸው እሳቸው ያው መንግስታቸው በቀጥታ ተጌታ መንቃት ነበረበት ማለት ነው ስለዚህ አሁን አንተ ስልጣኑን ተረከብክ አይደለም ስልጣኑን ከተረከብክ በኋላ አመራር ካልቻልክ ደግሞ ነገ ያው አመጽ ይነሳና ችግር ይፈጠራል ያንዳይሆን ጥሩ መመሪያ ሰጣለሁ መመሪያውን መስጠህ ግን እዚህ ሳይሆን ሲና በረሃ ላቸው የአላህ ሚስጥር አይታወቅም ምድር በዳ በረሃ ላይ ሩስና የሚባል ትልቅ ተራራ አለ እዛ ተራራ ስር ሂድና ለሰላሳ ቀን አላቸው መጀመሪያ ለአንድ ወር ለአንድ ወር እየጸለይክ እየሰገድክ እየቆምክ ቆይና በመጨረሻ 30 ቀኑ ሲደመጀም በኢድ ሁለት የምሰጥህን መመሪያ አለ የሚል ተስፋ ቃል ገባላቸውና ጠራቸው ወደዛ ማለት ነው እዛ ከሄዱ በኋላ እንደገና ሰላሳው ቀን እንደተጨረሰ ያው ጾም የሚጾም ሰው አንጀቱ ስለሚጎዳ ተውስ የሚወጣ ሽታ አለ ባፉ ያ ሽታ ሲሰማቸው በሰላሳኛው ቀን አናግራለሁና ልጅ መመሪያ ሰጣለሁ ብሏቸው ስለነበረ የምን የሸተተ አሲን ጌታ ጋር እንዴት እነጋገራለሁኝ ብለው በራሳቸው ግምት ለመጣራት ብለው ሲዋት ይጠቀማሉ ማለት ነው እና ባፋቸው በኩል ያለውን ጠረን ለማጥፋት ሲዋክ ደጋግመው አድርገው ሲቀርቡ ሳይታሰብ ለታ ስተት ነው የሰሩት ማለት ነው እና አላህ ለኸሉፍ ፈሚሳኢል ያጠቡ عند الله من ريح المسك የሚፈለገው እንደውም ያነበረ ለኔ ብሎ የተጎሳቆለው የተራበው የተጠማው አንጀት የዛ ጠረን ለኔ እንደ ሽቶ እንደ ሚስክ ነው የሚፈለገው ለምንድን ነው ያንን ጥሩ ሽታ ያጠፋው ተብሎ መቀጫ ሊሰጣቸው ነው ማለት ነው ያለ ትዛዝ በማጥፋታቸው መከታው ምን ሆነ 10 ቀን ተመርቆልሃል ተባሉ ማለት ነው ከሰላሳው ላይ 40 ቀን እንደገና ጨምረው እንዲጾሙ ተደረጉ ወአትመምና አዲ አሽሪን ይላል ወይ ዱአድና ሙሳ 30 ለይለተን ያለ በኋላ ላይ ወጣ ወአትመምና አዲ አሽሪን 30 ቀን እንደጨረሱ አድገው ዝም ብለው ቢቅድሉ ኖሮ ያው ያልቅ ነበረ ኋላ ግን ያንን አዳቡን በማጓደላቸው እንደገና ያጠረን ወደ ነበረበት እንዲመለስ አስር ቀን መጾም አለበት ተባሉ ማለት ነው ያንን ጾም ጨመሩና በአርባኛው ቀን ንጋት ያ የተባለው ቀጠሮ ደረሰ ተውራት ሊሰጣቸው ማለት ነው እና ወይድ ወአድና ሙሳ 40 ለይለተን ثم اتخذتم العجل من بعده ከዛ 40 ቀን እንደሞላ ያው ኪታቡን ተረክበው እሳቸው ወደ ሀገራቸው ሲመለሱ ደግሞ በዛ ክፍተት ደግሞ ሌላ ችግር ተፈጠረ የዱንያ ችግር መቼም አያልቅም ሁልጊዜ አንዱ ሳይወጡ አንዱ ነው የሚመጣው ማለት ነው እና መጀመሪያ ያው ለሰላሳ ቀን ብለው ነው ያሳውቀው የሄዱት ሃሩን ያው እኔን በህዝቦችንና ላይ እንጠብቅ ብለዋቸው እخلufኒ ፊቀውሚ ወላ ተስተቢዕ ሰቢል المفسدين ብለው በመከተልነት አስቀምጠዋቸው ነበረ የሄዱት እና አንድ ሙሳ ብኑ ዘፈር የሚባል ሙናፊቅ ነበረ እሱ ይሄን ክፍተት ተጠቅሞ ያደባቸው ነበር ጥሩ ተማሪ መስሎ ሳቸው ጋራ ብዙ ዘመናት አይቷል ብዙ ታምራት አይቷል ግን በሱ አስተሳሰብ እነ ሙሳን ፖለቲከኛ አድርጎ የፖለቲካ መሪ አድርጎ ነበር የሚወስዳቸው ነብይነታቸውን አያምንም ነበር ይሰግዳል ቆማል እንደነሱ በጣም ጎበዝ ተማሪ ነው በጣም ቀልጣፋ ነው እንግዲህ ፍራውንን የሚያህል ነገር ገርስ ሰው እነሱ ስልጣን ሲቆናጠጡ እነዚህ ሰዎች የፖለቲካ ታጋዮች ናቸው እና ልዩ ልዩ ዘዴ ስለተጠቀሙ በሲህሩ በመኑ ነው ለዚህ ውጤት የበቁት እኔስ ደግሞ እንደዚህ በመወክር በለስ ሊቀናኝ አይችልም ወይ ብሎ ያደባቸዋል ለካ ማለት ነው ሱብሃንአላህ ተጉያ ይወጣል አልጥላት ታታስበው ማለት ነው እና በተለይ መጀመሪያ በ30 ቀን እመጣለሁ ብለው ያን ቀጠሮ ሲያሳልፉ ደግሞ የበለጠ ተመቻችተለት ማለት ነው እና ይሄው ነብይ ቢሆን ኖሮ ቃሉን አያጥፉም ነበር በ30 ቀን መምጣት ነበረበት ይሄ ፖለቲከኛ ጉዳይ ነውና ብሎ የበለጠ የልብልብ ተሰማውና ቀደም ሲል ደሞ እሱ እየሞከረና እያዘጋጀ ያስቀመጣ ዘዴ ነበረና ህዝብን ለማሳመንና ለማስተባበር ያችን ዘዴ ተጠቅሞ ወደ ሙሳ ሳይመጡበት እንቅስቃሴውን ቀጠለ ማለት ነው በዛ ደግሞ ሌላ ችግር ተፈጠረ አርባዕነ ሌላ እንግዲህ አርባ ቀናቶችን ቀጠሮ ይዘንልህ ያነዛን ቀናቶች በመጠበቅ ላይ ያለ እንደገና ወገኖች በኔ እስራኤሎች ሙሳ ቀርቷል ጠፍቷል ካሁን በኋላ እኛ ጌታችን እዛ አለ ብሎ ሌላው አወናባጭ አውል ሰርቶ በዳወት የአምልኮ ውስጥ ሊዘፍቃቸው ነው ለ40 ታግለው በግሩ ያቆሙትን ተውሂድ በአርባ ቀን ውስጥ አፈር ደማ በላው እሱ ማለት ነው ይሄ ፈተና እንደዚህ ነው ስለዚህ አሁን እንግዲህ ነብዩላህ ሙሳ አገር ሰላም ነው ብለው ተውራታቸውን አንግበው ይመጣሉ አገር የለም በሽርክ ተዘፍቋል በጣም ጥቂቶች ሰዎች የዚህ ካልሆኑ በስተቀር ሃሩንና ጥቂት ግለሰቦች ብቻ ናቸው የቀሩት ሌላው ግን ጣዖቱን ሰይሞ አውልቱን እየተሳለመ እየዘፈነ ይጨፍራል ማለት ነው በዚህ ሁኔታ በሚያገኝ ጊዜ ደግሞ ምንድ ነገር ነው ሲባል በጣም ያስደንጋጭ የሆነ ዜና አጋጠማቸው ማለት ነው ወአንቱም ዛሊሙን እና እናንተ ለ40 ቀን ያህል ሶብር አድርጋችሁ መቆየት ታችሁ በዚህ በሙናፊቅ ተካላችሁ እሱ ያለውን ጣዖት በመከተላችሁና አምልኮት በመስጠታችሁ የለየላችሁ ግፈኞችና በደለኞች ሁናችሁ ነበረ ግን ያን ነገርም አድርጋችሁ አላህ ጨክኖ አልጨከነባችሁም እንደገና የተውባ እድል ሰጣችሁ ይላል ثم عفونا عنكم من بعد ذلك ይህ በእውነቱ የሰሩት ስራ እንግዲህ ተምድርጀት ሊጠፉ የሚያስችል ነበረ ያን ያህል ደክመው ያቆሙትን ተውሂድ እንደገና በአንድ ጊዜ አፈር ማብላት ቀላል ነገር አይደለም እነዚህ ሰዎች በሙሉ ጠራርጎ በመቅሰፍት ማጥፋ ሲገባ አላህ ረሐሙ ረሂም ነውና ምንም አይደለም ሹብሃ መጥቶባቸው ነው የሙናፊቁን ያወናበዳቸው በማለት የተወሰኑትን መቀጫ ከወሰዱ በኋላ አብዛኛዎቹን ግን ይቅር ብለን አለፍናችሁ ይላል ለምን ለአለኩም ተሽኩሩን ይህን የመሰለ ሊማር የማይቻል ከባድ ወንጀል ፈጽማችሁ ጌታ ሲምራችሁ ልታመሰግኑት ዘንዳ ሁል ጊዜ ምስጋና ነው ከእናንተ የሚፈልገው እውነት በዚህ ጥፋት እኮ አንጻር ብንቀጣ ኑሮ የመጨረሻ ሁላችንም መጥፋት ነበረብን ግን ጌታ ይሄንን ማረን ብላችሁ ተደስታችሁ ለሱ ከልባችሁ ምስጋና እንድታቀርቡ ብለን ነው ይሄን ይዋል ነው ታዲያ ሁሉ ተረስቶ እንደገና አሁን መጨረሻው ነብይ ጋር አተካራ በመፍጠር እንደገና እኔ ጋር ለመጋጨት ትሞክራላችሁን እስቲ ልብ በሉ ይላቸዋል ማለት ነው እና ሙናፊቅ ሰውዬ ዲቃላ ነው እናቱ በልጅነቱ ወልዳ ተሻሬ ላይ ጣለችው በምትጥለው ጊዜ መንገድ ዳራ ተላላፊ ሲያገኘው ያው ምንድነው ብሎ ያነሳዋል እንዳውም እንደሚባለው መጀመሪያ አላህ ለፈተና የፈለገውን ሰው ያሳድገዋልና መላእክ ነው እንደውም ያነሳው ነው የሚባለው መላእክት አንስቶ አንከባክቦ አሳደገው ታሳደገው በኋላ ወደ ህብረተሰቡ ተቀላቅሎ የራሱን ኑሮ ጀመረ በዛው ላይ በአጋጣሚ እነ ሙሳ መጡ እነ ሙሳ ጋር ደግሞ ዋና አድራጊ ፈጣሪ ሆኖ ገባና መሳተፍ ጀመረ ማነው የሚመስሉ ከዛ በኋላ ሁኔታ በተፈጥሮ በጣም ዘካ ያለው ሰው ነው ፈጣን ሰው ነው ያየውን ነገር ወዳውኑ ኮፒ ማረግ ለፍዕል ማረግ የሚችል ሰው ነበረ እና ከለታት አንድ ቀን ነብዩላህ ሙሳ ስባለበት ቦታ ጅብሪል አሚን ይመጣል ጅብሪል አሚን በሚመጣ ጊዜ በሰው ምስል ነው የመጣው በፈረስ ላይ ሆኖ በፈረስ ላይ ሆኖ ሲመጣና ሙሳን አነጋግሮ ሲመለስ አንድ ተአምር ነገር አየ ፈረሱ በደረቅ መሬት ላይ የረገጠው ቦታ ሁሉ ወዳው ብኑ በቅጥበት ይለመልማል የሆነ እጽዋት ይበቅላል ወዳው ይለሰልሳል ልክ እንደ ክረምት እንትን ማለት ነው ወዳውኑ ሲነካ ሁሉ ነገር ህይወት ይዘራል ለችን ነገር አይቷል ኮርጇል ማለት ነው ከዛ ያ ፈረስ የረገጠውን አፈር ቆነጣጥሮ በቀረጭት በድሪቶ አስሮ አስቀምጦ ነበር ይሄ ነገር ጥናት መደረግ አለበት የፈረስ የረገጠው ነገር ሁሉ ሚለመልም ከሆነ ለወደፊት ለአንድ ነገር ይጠቅመኝ ይችላል ብሎ ምርምር ያጀምሯል እሱ ለነሙዛም አይናገርም የራሱን ስራ እየሰራ ማለት ነው አሁን እቺን አጋጣሚ ተጠቅሞ ነው እና ሙሳ ሙሳ ሲሄዱለት ስራውን የጀመረው ማለት ነው እና ከፍራውን ከተማ ሲወጡ መጀመሪያ እስራኤላውያን እንዳይነቃባቸው ብዙዎቻቸው ወደ ሰርግ ቤት እንሄድን እያሉ ከመቤቶቻቸው ወርቅ ጌጣጌጥ እየተዋሱ ነበር የሄዱት አሁን ያን ጌጣጌጥ እንደለበሱ ነው እንግዲህ ዲል ተገኝቶ እንደገና ሙሳ ደግሞ ተውራት ሊያመጡ በረሃ የገቡት ያኔ ምን አደረገ ያንን 40 30 ቀን ሲያሳልፉ ወዲያውኑ ስብሰባ ጠራና ነብያችን ይሄው የተያዘልን ቀጠሮ ቀን ጨረሰ አልመጣም አንድ አደጋ አጋጥሞታል ማለት ነው ስለዚህ ምን ማድረግ አለብን እያለ አሳቢ ተቆርቋሪ መስሎ ህዝቡን መስበክ ጀመረ ማን ያኔ የሁኔታውን በሚያው ጊዜ ብዙ ተቃውሞ እንደማያጋጥመው ምን አደረገ ነብያችን እኮ መጀመሪያውንም ተሳስቷል አለ እና ጌታ ፍለጋ ብሎ ሲና በረሃ ሄደ እንዴ ጌታ የሚኖረው ሰና በረሃ ነው እንዴ ጌታ እኛ ጋር አይደለም እንዴ አላቸው ሱብሃንአላህ በሉ ለማንኛውም ቁርባን ማድረግ አለብን ጌታ እንዲታረቀን ቁርባን ለማድረግ ይህንን በየተጥላት ተውሳች ያመጣችሁት ጌጣጌጥ የሰው ሀቅ ነውና እሱን ተቀይሞ ሊሆን ይችላል ነብያችን ያጠፋብን ሰብስቡና አምጡ እኔ አንድ ነገር አደርጋለሁ አላቸው ያን ሰብስበው ሰጡት ጨለማ ለብሶ ሌሊት የሆነ ጉድጓድ ቆፈረና ጉድጓዱን በወይፈን ቅርጽ አርጎ ሰራው ማለት ነው እዛ ጉድጓድ ላይ ጨመረና ያንን ጌጣጌጥ በላው ላይ እሳት አጋመበት እሳት በሚገቡበት ጊዜ ቀለጠና ተያያዘ ወርጡ ልክ በዛ በጉድጓዱ ላይ ተሰየመ እንደዋ ሆኖ ማለት ነው ያተበረደ በኋላ እንደገና ሲያወጣው ልክ ወይፈን ቅርጽ ስለሰራው ጅራቱ ጭንቅላቱ እግሩ ሁሉ ነገር ቀጥታ ወይፈን ሆኖ ወጣ ማለት ነው ከዛ በኋላ ወላወለውና ቁሻሻው እንደ ፀሐይ የሚበራ ወርቅ ሆነ ማለት ነው አሁን የእንትን ታውት ሰራላቸው ከገዛ ጌታቸው ማለት ነው ከዛ ማልዳ ምቶሎ ጌታ ታርቆናልና ይኸው በጋር እንደው ምንም ይገኛል ብሎ ያ በወይፈን መልክ የተሰራ ወርቅ ጌታ ሆኖ ተሰየመ ወዳው ማለት ነው እና ጥላ ሰይጣን ለወዳጅ ድርብ ነው እንደሚባለው እንደገና ተውስቱ ሰይጣን ያጓራ ነበር የሆነ ድምጽ ወይ ፈን እንደሚያጓራራ ማጉራራት ጀመረ ወይማ እንደተባለው ጌታ ነው ተባለ ምን ይያልከ ነው ነብያችን የት ነው ያለው ዋታም ታልን ልጅ ጀመረ ማለት ነው አጨብጭቡ እንጂ ጨፍሩ እንጂ ይላቸዋል ማለት እዛ ሃሩን አረባካቹ እነማ ኢላሁኩም ረህማኑ ቢሉ ማን ይሰማቸዋል ይሄ ነው ናሃዳ ኢላሁኩም ወኢላሁ ሙሳ ፈነስ ያላችሁ ሱብሃንአላህ ያናንተም የሙሳም ጌታ ይሄ ነው ግን የሚያሳዝነው ሙሳን የሚያልፈው ተሳሳተ የዳዝህ እያለ እሱ በረሃ ጌታ ፍለጋ ብሎ ሄደ ስለዚህ ተቀይሞ ነው እዛ የራሱ ጉዳይ ዋናው ነገር አልሙሂም ጌታኛ ጋር አለ ብሎ ቁጭ አለ ጎበዙ ማለት ነው እና እንግዲህ ዲልን መንጠቅ የሚባለው ነገር ተወትሮም አለ እንግዲህ ጎስቋሎች አንድ ነገር ተቃውሞ አድርገው አምባገነኖችን በሚገረሱ ጊዜ ሌላ ፈጮሌ ደግሞ ቶሎ ቀልጠፍ ብሎ መጥቶ ያነጥቆ ይወስድብሃል ማለት ነው እንደዛ አደረገ ሰውየው ከዛ በኋላ ያው ከ40 ቀናቸው ሲሞላ ሙሳ እዛው ተነገራቸው ወይ ሀገር እንደተበላሸ የሙናፊቅ እንደዚህ ደባ እንደሰራ አላህ ነገራቸው ማለት እና ፈተናቱን ምን ያቀውመከ ለምን ባዲከ ወአበለሁም السامري ብሎ አላህ መርዶውን እዛው ነገራቸው ቻት ለብሰት ወርተው እየተናደዱ መጡ በሚመጡ ጊዜ እንደተባለው ነገሩ እንዳልሆነ ሆኖ አገኙት ማለት ነው በዛ መልክ እንግዲህ እሱም ፍርዱን ተሰጠው በመጨረሻ አልተሳካለትም እሳቸውም ደግሞ እንደገና ህዝባቸውን ንስሐት አስገቡና አላህ አፉ ታረላቸው በኋላ ስራቸውን ቀጠሉ ደምንም እንቅፋት እንዲፈጠር አላህ Subhanahu Wa Ta'ala ነብዮች ጌታቸው አብሯቸው ስላለ እንደገና ደግሞ መፍትሄውንም ያመጣላቸዋል ይህ ሁሉ ውለታ እንግዲህ ይረሳል ወይ ዋናው ነገር አላህ ወይ አተና ሙሰል ኪታብ እና በዛው አጋጣሚ ሙሳ ያው ቀጠሮ በሚደርስበት ጊዜ ያን ያልታዘዙትን ነገር በመስራታቸው እንጂ ጌታ ቃሉን አላጠፈም ኪታቡን ሰጣቸው ልክ አርባ ቀን ሲሞላ ተውራትን በሰሌዳ ጽፎ አስረከባቸው ማለት ነው እና ያንን ኪታብ ሰጠነው ለሙሳ ተውራት ማለት ነው ወልፉርቃ እነይ ኪታብ አልባሌ ኪታብ አይደለም ሐቅና ባጢልን ኸይርና ሸርን ኢማንና ኩፍርን የሚያጠረጥር በጣም የተሟላ ኪታብ ነበረ በአህካምም በቀሰስም በተውሂድም በሁሉም ነገር የተሟላ ሀቅና ባጭልን የሚያበጥር ኪታብ ተሰጠው ማለት ለምን ለአለኩም ተህተዱን እናንተ ቀናውንና ትክክለኛ መንገድ ትመሩ ዘንድ ይላል ነዛ ጊዜ ኪታቡን ባልሰጣችሁ ኑሮ ለዘመናት ትክክለኛውን ሃይማኖት ልትመሩና ለዚህ ሁሉ ውጤት ልትበቁ ባልቻላችሁ ነበር ይህን ሁሉ ያደረገላችሁ ጌታ ነውና ይህን ጌታ ታዲያ እንዴት ልትጣሉት አሰባችሁ በማለት አሁን ሁለታውን እያስታወሰ ከሱ ጋር መጣላት እንደማይበጃቸው መከራቸው ማለት ነው ግንና ጅሬ ይሰማሉ ወይስ ካለ ሙሳ ለቀውሜ በተጨማሪም ደግሞ በአንድ ወቅት ነብዩላህ ሙሳ ለወገኖቻቸው ያለመሆኑንም አውሳላቸው ይላል እዝኩር ለሁም ዚያደተን አላዳሊክ ዳሊክ ማለት በተጨማሪ ምናሉ አሉ ነብዩላህ ሙሳ ያ ሰው እናንተ ወገኖች ሆይ እነኩም ظلمتم አንፉሰኩም እናንተ እንደሚታወቀው እኔ በለለሁበት በዛ በሙናፊቅ ተወናብዳችሁ ራሳችሁን በደላችሁ ጌታ በማንም ነገር አይመሰልም ለይሰ ከሚስሊ ሸይኡን እየተባለ የገዛ ጌታችሁን በሳት አቅልጦ ጌታ ነው ብሎ ሲነግራችሁ ሊገባችሁበት የስተትማት ቀላል ነገር አይደለም ራሳችሁን በደላችሁ ቢትኻዲኩም العجل በወይፈን ምስል የተሰራውን ሐውልት እንደ ጌታ አድርጋችሁ በመያዛችሁ ራሳችሁን እጅግ በደላችሁ ባለ ጊዜ የነበረውን ማውሳላችሁ ይላል በመሆኑ ፈቱቡ ኢላ ባሪኢኩም ሰው እንዳመተን መሳሳት ያለነውና መጀመሪያ መስዋዕቱ ከተሳሳታችሁ አሁን ግን ይሄ ነገር ውሸት መሆኑ ተገልጦላችኋልና ወደ ትክክለኛው ፈጣሪያችሁ ተመለሱ ይሄ ወይፈን ፈጣሪያችሁ አይደለም ጌታችሁ እንጂ ማለት ነው ኻሊቅኩም ማለት ነው ኻሊቅኩም الحقيقي ተጨባጭ ሆነው አቻና ወደረኛ የሌለው ብቸኛው ፈጣሪያችሁ አላህ ነውና አሁን ከሹብሃው ተመልሳችሁ ወደ ጌታችሁ ፍቃድ ተመለሱ ብሎ በመከረ ጊዜ የነበረው ነው ማውሳላቸው ይላል ፈቅትሉ አንፉሰኩም እና ተውባ ሸርጥ ይኖረዋል ስለዚህ ቀጠር ያለ ሸርጥ ነው የሚሰጣችሁ ማለት ነው እንግዲህ ለመዳን ከፈለጋችሁ ከጀሃነም ለማምለጥ ይሄ ወንጀል ከባድ ነውና ወንጀሉ መሰረት ብቀጣችሁ ያው ሽርክ የሰራ ካሊድ ሙኸለድን ፍጃነም ነው የሚኖረው ግን ይሄንን አቃልላችኋለሁ ወደ ጌታችሁ ከለባችሁ በአድራጎት ተዝታችሁ ከተመለሳችሁ አላህ Subhanahu Wa Ta'ala በግድያ አድርጎላችኋል ማለት ነው ጀሃነም ላይ ሙቱ ፊያ ወላ ያህያ ነው አንድ ሰው ጀሃነም ከገባ በተለይ በሽርክ ወይም በኩፍር ተወንጅሎ አበደል አቢዲን ነው የሚከተለው ማለት ነው አሁን ያንን የዘላለም ጀሃነም ለመዲያን ተፈልጋችሁ ተሳስተናል ብላችሁ እትራፍ አድርጉ የነ እትራፋችሁን ደግሞ ለማረጋገጥ እክሱሉ አንፍተኩ ማለት ነው ሽሩጥ ተውባ ተውባ ሽሩጥ ከባር ነውና በቃል ብቻ አስተፍሩላ በማለት አንተላለፍም አላቸው ማለት ነው እና ከጀሃነም ይሻለኛል ያው ህይወቴ አንገቴ ለሰይፍ ሰጣለሁ ማለት መቻል አለብህ መብቶቻችሁን ግደሩ አንዱ ሌላውን እያየ መሰየፍ አለበት ይህንን ካደረጋችሁ ከለባችሁ መጸጸታችሁ ተረጋግጧል እምራችኋለሁ ይህን ድርግም ካላችሁ ግን ያው ጀሃነም ነው የሚጠብቃችሁ የሚል መመሪያ መጣላቸው ማለት ነው ፈቅቱሉ ማለት ፈለቅቱል ባዕዱኩም ባዕዱን እነዚህ ወንጀለኞች እያንዳንዳቸው ሰይፍ ይዘው አንዱ ሌላው አንገቱን ሰጥቶ ምንም ሳይንቀሳቀስ እስከሚሰየፍ ድረስ ሊያቀርስ ነፍሶ ከቻለ የዛ ጊዜ ተተገደረ በቃ ነጽህ ይሆናል ለጀነት ይበቃል አይ ይሄን ማልቀበልም ካለ ግን ጀሃነም ይሆናል አማራጩ አላቸው ማለት ነው ذلكم خير لكم عند بارئكم የነፍስን አይኑ ያየ ለሰይፍ መስጠት ከባድ ነገር ነው እርግጥ ቢሆንም ግን ኻሊቃችሁ ጋራ ኻሊቃችሁ ጌታችሁ ዘንድ ይሄ ለእናንተ የተሻለ አማራጭ ነው ሰላለም ጀሃነም ተመኖር አንድ ጊዜ በአንድ ደቂቃ አንገቱን ቢቆረጥ ይሄ በጣም ቀላል ነገር ነው ግን በዚህ ለአንዲት ሞት ብላችሁ የዘላለም جہنم እንዳትገቡ ምርጫችሁን አስተካክሉ ተባሉ ማለት ነው እና እንግዲህ ከአከፈ በረረይን ማለት ነው ከባድ ነው ሰው አይኑ ያየ ለአንገቱን ለሰይፍ መስጠት ቢሆንም ግን ኢማን ያለው ሰው በቃ ሞት አይቀርም በዚህ ባልሞት በሌላ መሞት እና አኸራ ከሚበላሽ ጀሃነም ከምገባ ይሁን ግድ የለም ብሎ ይሄንን ከተቀበለ ጌታ እንደሚምረው አረጋገጠ ይሄን ፍርድ ያልተቀበሉ ግን አለቃቸው ማለት ነው እና ያን ጊዜ አላህ ወፍቋቸው ተቀበሉ አስተምበት ተወያዩበት ስለዚህ እኛ ይሄንን ሰይፍ ፈርተን ሞት ፈርተን ለጀሃነም መጋለጥ የለብንም ይሁን ግድ የለም በማለት ተስማሙ ለመቀበል ማለት ነው ያን ሱን ፈታባ አለይኩም እንደዚህ ከልባቸውማ ሞትን ቢሆን እንቀበላለን ካላችሁ እውነትም ተጸጽታችኋል አለና የተወሰኑትን ያው እንዲመቱ አደረገ ለማረጋጀት ማለት ነው የተወሰነ ክፍል ተመታ ከዛ በኋላ የተወሰነ ክፍል ሲመታ ሙሳና ሃሩን መሬት ላይ ስጁድ አድርገው ያለቅሱ ነበረ አንድ አይሉት ነብይ የላከው ህዝቦችን እንደዚህ በሰይፍ ልታስፈጅ ነው እንዴ ይሄ ከሆነኛ ማንን ልንመራና ማንን እናስተምር ነው የላከን ብለው እዮ ብለው ሲያለቅሱ ራራላቸው ማለት ነው በቃ የሞቱትም እንደ ሸሂድ ይቆጠራሉ የተረፉትን አፉ ያለውኝ አለና እንዲቆም አደረገው ማለት ነው ዳቱ ሲድቀንያቸውን ከልባቸው መመለሳቸውን ለማረጋገጥ ማለት ነው እና ذلكم ኸይሩ ለኩም እንደ بارئكم ኻሊቃችሁ ዘንዳ ይሄንን የሞት ቅጣት መቀበላችሁ ከጀሃነም የተሻለ አማራጭ ነው ይላል ይህንን ካደረጋችሁ ፈታባ አለይኩም አቱባ አለይኩም ነበር የሚባለው ይሄም አንዴ ተውባችሁን እቀበላችኋለሁ በማለት መንታ ፈታባ አለይኩም ተቀበላችሁ አረጋግጠላችሁ ማለት ነው ይሄን በማድረጋችሁ ጌታ ተቀብሏችኋል በእርግጥ ብሎ አላህ Subhanahu Wa Ta'ala ተውባውን እንደተቀበለ መሰከረላችሁ ማለት ነው ኢነሁ ሁወ ተዋቡር ረሂም አላህ ጥፋተኞች ተፈልገውን ያህል ጥፋታቸው እንኳን ቢከብድም ተልባቸው ሸርጡን አማልተው የሚመለሱ ከሆኑ እነዚህን አይነት ተመላሾች ተቀባይና ሩሩ ጌታ በመሆኑ ጌታ ተቀብሏቸዋል ብሎ ነፃ ያወጣችሁ መሆኑን ታውቃላችሁ በታሪካችሁ ያንን ስረሱትና ትዘነጉታላችሁን ይላል ማለት ነው እንግዲህ እነዚህ ሁሉ ለታዎች በተለያየ ዘመን የተከሰቱና ማንኛውም ሰው ቸል ያልፋቸው የማይገቡ ነገሮች ናቸው ለዚህ ሁሉ ውለታ ባለቤት የሆነውን ጌታ እንኳን ሳይዘልማችሁ ቢዘልማችሁ እንኳን ፈርዶን እንዴት አርጋችሁ በእኔ ላይ ታቆርፋላችሁ ይላቸዋል ማለት هذا صلى الله وسلم على النبي تراكم بكتا ان شاء الله እና አላህ Subhanahu Wa Ta'ala ወንም በኒ እስራኤሎች በየዘመኑና በተለያዩ ነብያት ጋራ ያደረጉትን እንቅስቃሴዎችና የፈጸሟቸውን በደሎች እያወሳ ለዛ ነገሮች ሁሉ የዋለላችሁ ጌታ እሱ ጋራ መዛን አላቃችሁን መቀጠሉ እንጂ መጃጨቱ አይበጃችሁም እያለ ነው ያለው ወይድ ቁልቱም ያ ሙሳ እንደገና በሌላ ወቅት ደግሞ ለነብዩላህ ሙሳ ጥያቄ እንዳቀረባችሁም ይታወሳል እሱንም አውሳላቸው ይላል እና እነሱ እንግዲህ ጥፋታቸው አያልቅም አንዱ ሳይቋጭ እንደገና ሌላ ችግር ይፈጥራሉ ማለት ነው አንድ ወቅት ደግሞ እንደገና ነገሩ ከተረጋጋ በኋላ ተውባም አላህ ከሰጣቸው በኋላ እንደገና ደግሞ ሌላ ችግር ሊያመጡ ነው ማለት ነው ምን ያ ሙሳ አሏቸው ለኑ ሚናለካ hatta ነረላህ ሱብሃንአላህ ና እንግዲህ እስራኤል የፈለገውን ያህል ሳሌህ ከተባለ ከዛ አያልፍም ማለት ነው እነዚህ ስድቆች ናቸው ታይቦች ናቸው ተብለው ንጹሃን አብራር የተባሉ ሰዎች የሚያቀርቡት ጥያቄ አንድ የሙናፊቅ ኢላል ተብሎ የማይጠበቅ ነው ማለት ነው እና በዛ ወቅት እንግዲህ አላህ Subhanahu Wa Ta'ala ቀደም ሲል በተፈጸመው ወንጀል ተልብ ይቅርታ እንዲያደርግላቸው የሀገር ሽማግሌዎችን ይዘው አንድ ጸሎት ቦታ ላይ ሄደው ይጸልዩ ነበረ ሙሳ ማለት ነው እና ሰዎችን እንግዲህ በትውልዳቸውም በዚህ የሳቢያ አንድ ችግር እንዳይመጣ ለአንዴና ለመጨረሻ ጊዜ አፉ በላቸው ጌታ ይቅር በላቸው ብለው ያገር ሽማግሌዎችን ይዘው ጸሎት ያደርጋሉ እዛ በሚያደርጉበት ጊዜ ጌታ ተለመደው ሊያናግራቸው ፈልጎ እንደ ቀስተ ዳመና የሆነ አየር መጣና ሙሳን ከበባቸው ሽማግሌዎቹ መካከል ሰበይና ረጅለ ሊንቃትና እንደሚለው ሰባ ያገር ሽማግሌዎችን አስከትለው ነው እዛ ቦታ የሄዱት እዛ ቦታ እሳቸው ዱዓ በማድረግ ላይ እያሉ እሳቸውም በመሐከል ሳርከል ከበበ የሆነ የሚንጸባረቅ የተለያየ ከለር ያለው አየር መጣና ከበባቸው ከሰዎች እይታ እስከሚሸፈኑ ድረስ ማን ትንታቸው ይሰማሉ ዱዓቸውን ግን ማንነታቸው ጠፋ በሆነ ነገር ተከበቡ ማለት ነው ና ኑር ነው እንግዲህ አላህ አባማ ሲመጣ ነው ከዛ መካከል ጌታቸውን አነጋገሩና ሲጨርሱ ያቀሰዳመና የመሰለ የከበባቸው ነገር ለቀቀና እንደገና normal ሆኖ ታዩ ማለት ነው ያኔ ሸሪሮች ሁልጊዜ መቀኝነት መቼም አያድርስ ነው በእነሱ ሙሳንም ያህል ነብይ አንተ ጌታና አየህ አይደለም አሏቸው ይሻላል የተባለው የሀገር ሽማግሌ ሷሊሆች እኮ ናቸው ጌታና አየህ አይደለም ሙሳ ከኛ ተደብቀ አሏቸው አላየውም ጌታ እንዴት ይታያል ጌታ በቁጥር እኮ አይን መታየት አይቻልም አይን ታታለለውን ፈልግ ታዲያ ለምንድን ነው የሆነ ቀስተ ዳመና ከቦ አንተ ስታነበንድብ አልነበረም እንደ ከሱ ጋር እኛን የቤተ መልካች አድርገን defense አጃቢዎች እዚህ ተቀምጠን አንተ ጉዳይን ፈጸምክ ጌታ ጋር ተወያየ በአካል ነው ስለዚህ እኛ አብረን እስከመጣን ድረስ ያንተ ያገኘውን እድል ማግኘት አለብን አስፈቅድልንና እኛንም እንድናየው አድርግ ካልሆነ ግን ለንኡሚና ለከ መቀጫው እንረደዳለን ሙሳ የሚባል ነብይ የለም አጭበርባሪ ነው አጣላይ ነው ብለን ኢላን እናወጣና ካሁን በኋላ እኛ አንተን አንከተልም የሚል ችግር ደግሞ ተፈጠረ ማለት ነው እና hatta ነረላህ ጀረተን ከኛ ተነጥለህ ነውና ጌታህን ያየኸው ያን ያየኸውን ጌታ እኛን እንድናይ ካላደረከን በስተቀር እኛ ባንተ አናምንልህም ካሁን በኋላ ተቃዋሚዎች ሆነን እንደምንቆመው ቃሏቸው ማለት ነው አረባካቸው የነገር አይበጅም እኔ ለራሴ ቋላጀሁትም ቢሉ ማን ይመናቸው ራሳቸው ምርግ ጠይቀው ነበር ረቢ አሪን አንዱር ኢለይከ ብለው ጠይቀዋል ቃለ ለንተራኒ ወላኪን እንዱር ኢለል ጀበሊ በዚህ ነገር እሳቸው ፍዳይተው ቆርፍ ወስደዋል እንደማይቻል ማለት ነው አረ እባካችሁ ሞክር የነበረ ለራሴ የሚቻል መስሎኝ እንዳውም አይቻልም ብሎ ቢነግረኝ ተከራክሬ በልንግዳውስ ጋራ ተራራው ላይ የሆነ ነገር እኔ አሳያለሁ ያገራራው ጋራው ተቻለ ከዛ ወደ አንተ እንመጣለን ምክንያቱም አንተ ሰው ደካማ ነህና አሁን ነው ብገለጥልህ ትፈርሳለህ ትበላሻለህ ባሬን አደጋ ላይ መጣል አልፈልግም ብሎ አላህ የሆነ ሙከራ ተደረገ በተራራው ላይ እና ፈለማ ተጀላ ረቡ ሊጀበል ጃለው ደከን ወፈረሙ ሳሳይካ እና ጋራው ራሱ መሸከም እንደ ቅቤ ነው የቀለጠው ወደ መሬት ገባ ማለት ነው ያን ነገር አድርጌ እኔ ለትንሽ ነው ነፍሴ ሄዳ ነው አደጋ ላይ ወድቄ ነበረ ቢሏቸው ባክም ተጣሉ አታል የታለ እንደዚህ ሆነው እኛ ላይ ይሄን ሁሉ አሏቸው ማለት ነው ጊዜ ምን ይሻላል ብለው ለጌታቸው አቤት አቀረቡ ሰዎቹ ካላመንክ በስተቀር ካሁን በኋላ ያውኛ አንተን አናውቅም ብለውኛል ምን ላድርግ ሲሉ አይ እነሱን ሳላባብልም አለ አላህ Subhanahu Wa Ta'ala ከፈለገ ይሞክረው እና አንተ ወዳጀ ስለሆንክ ነው እንዳትበላሽብኝ በጋራ ሙከራ ማምን ያደረኩት እንጂ እነሱን ምን ለማመጥበት ምክንያት የለም ከፈለጉ በፈለጉት መንገድ ዋጋቸውን ያገኛሉ አለ አላህ Subhanahu Wa Ta'ala ተጠፉ ነውና ተጠንቀቁ ብሏቸው ማን ይመለሳል ግርራሉ ማለት ነው ያኔ አላህ Subhanahu Wa Ta'ala ምን አደረገ فاخذتكم الصاعقه አደገኛ የሆነ ወረርሽኝ በሽታ ተከሰተ እዛው በረሃ ላይ ያሉ ማለት ነው ልክ እዛው አይናቸው እያየ አንዱ አንዱ ሲወድቅ በቁሙ እያየ አይመለስም የድርቅናቸው ብዛት ከያለ በድርፍስ እያለ ይወድቃል እና እነዛ ሽማግሌዎች እንዳለ እመት ሆኑ ከሙሳ በስተቀር ማንም ሰው የጠፋ ማለት ነው ወይስ ሙሳ ይየው ብለው አለቀሱ ለነዚህ ሀገር ሽማግሌ የስንት የጎሳ መሪዎች መርጫ አምጥቼ እንደገና ባዶጀን መልሳለሁኝ ይሄ ከሆነ ደግሞ የት ነው የምገባው የነሱ ሁሉ ዘመድ ልጆቻቸው ወንድሞቻቸው እኔን ያርዱኛል እንዴት እንድታረገኛለ ብለው ሲጮሁ ደግሞ ፈረጃ ያመጣል ማለት ነው ለሱ ሁሉ ነገር ቅርብ ነው ምን ችግር አለ فاخذتكم الصاعقه ማለት እልቂት የጅምላ እልቂት ያለበት መቅሰፍታዊ በሽታ ወዳውኑ መጥቶ አጨዳችሁ ማለት ነው ዋንቱም ተንብሩ ይሄ ተረት ወይም ወሬ አይደለም ራሳችሁ ባይነ ምስክርነት እያያችሁ አንዱ ሌላው ሲወድቅ እያያችሁ የተፈጸመ ድርጊት ነው አይደለም ይቺ በማን ታሪክ አለ አንድን ህዝብ በጥፋቱ አላህ Subhanahu Wa Ta'ala በመቅሰፍት አጥፍቶት እንደገና ደግሞ ወዳውኑ ተነስሎ የሚያነሳበት ጊዜ ከማንም ጊዜ ያልተፈጠረ ነገር ነው ይህንን ሳላደረኩላችሁም ይላል ወአንቱም ተንብሩን እያያችሁ ሁላችሁም እመት ሆናችሁ ካለቃችሁ በኋላ ثم بعثناكم من بعد موتكم ከልቅታችሁ በኋላ እንደገና በነብያቸው ዱዓ ሰበብ እሱ ሲያለቅስ አሳዘነኝና እንደገና ወደ ህይወት እንዲመለሱ አድርገን ቀሰቀስናቸው ለምን ለአለኩም ተሽኩሩን ይህን ሁሉ ለታ እንደዋልኩላችሁ አውቃችሁ ታመሰግኑ ዘንድ ይህን ሁሉ ጥፋትና ክፋት እየፈጸማችሁ እኔ ግን ጨክኛ ያለቀላችሁ ሲባል እንደገና አላህ Subhanahu Wa Ta'ala መዳኛውን ይፈጥርላችኋል ይህን ሁሉ ያደረገ ጌታ መሆኑን አስታውሱ ይላል ወበለልና አለይኩም الغمام እንደገና ደግሞ በሌላ ጊዜ ያው የሁሉ ውጣውረድ ካለፉ በኋላ የመንግስታቸው እየተነከረ መጣ ከዛ ከራሳቸው አልፈው በአካባቢ ያሉትን ከሃዲ ሀገሮች ለመቆጣጠርና ግዛታቸውን ለማጠናከር ዘመቻ አዘጋጁ ሙሳ አለይሂ ሰላቱ ወሰለም እና በተለይ የትውልድ ሀገራቸው በፈለስጢን አካባቢ በአማሊቃዎች ተይዞ ነበረ በካፊር ህዝቦች በመጁሶች ነሱራው በሙሳ በዩሱፍ ጊዜ ግብጽ ሀገር ሄደው ያው እዛ ነው የተላኩት ሙሳ አሁን እንግዲህ ጉረቤት ሀገር የጥንት ሀገራቸውን የነብያት ሁሉ መፍለቂያ የነ ኢብራሂም የነ ኢስሐቅ የነ ያዕቆብ ሁሉ ታሪክ ተደብስሶ በመጅሶች ታገራቸው ሽርክ ዘፍኖበታል ስለዚህ የፈለስጢምን ቅዱሳን ሀገር በይተል መቅደስ ነጻ ማውጣት አለብኝ ብለው በጌታቸው ፍቃድ ለመቻቸውን ያዘጋጅተው ጦራቸውን አስታጥቀው ተንቀሳቀሱ ማለት ነው አሁን ደሞ ሌላ ችግር ሊመጣ ነው እና ምን አደረጉ ወበለና አለይኩም ለማማ አሁን እንግዲህ ያለ የሌለ አጠናክረውና አስተባብረው ወደዛ ወደ ጎረቤት ሀገር ዘምተው ፈለስጢምን በይተመልዲስ ነጻ ለማውጣት በሚደረገው እንቅስቃሴ ጉዞ ላይ ያሉ ልግመኞች ከመሆናቸው የተነሳ ይሄን መሰለ ታሪካዊ ዘመቻ ለማቆላሸት ደግሞ ሌላ ምክንያት ሊፈጥሩ ነው ማለት ነው መጀመሪያ ስንቃቸውን እንዳልሆነ አድርገው አባከኑ ተፋፍተው ወታደር እንግዲህ ስንቁ እንዳያልቅበት በጥንቃቄ ነው የሚዘው ትንሽ ትንሽ ወጭት እየተሰጠ ወከዳ ግጥም ነው ውሃ ራሱ የሚታደረው አለበለዚያ እንደ ልብ ከበላ ራሱ ሰውነቱ ይደክማል መዋጋት አይችልም ማለት ነው እንዳይሞት እንዳይሽር ነው እነሱ ግን ከሙታ እየተደበቁ የተወዳየላቸውን ስንቅ ከበጀት ያበላሻሉ ይደፋሉ እንዲያልቅላቸው ማለት ነው እንካን ብለው ምክንያት እንዲገኝ ማለት ነው እና ያንን ስንቃቸውን ደፋፍተው ከጨረሱ በኋላ ራብ መጣ ማለት ነው ማል መንገድ ናቸው ገና ያን ጊዜ እንግዲህ ስንቅ አልቋልና እዚ በረሃ ላይ አንተ በራብ ልታስፈጀን ነው እንደምንልሰው ምንቀምሰው ነገር የለም አንድ ዘዴ ካልፈጠርክ በስተቀር መሄድ አንችልም ብለው አመጽ ሊፈጥሩ ማለት ነው ይህንን ችግር ጆክ ማለት ነው ሱብሃንአላህ ያኔ አላህ Subhanahu Wa Ta'ala ምንጊዜም ያው ሙሳን በመደገፍ ላይ ነውና ለዚህ ችግር መፍትሄ ያመጣል ነው እንደገና በረሃማ ቦታ ላይ በጣም የተንቀለቀለ ሞቃት በረሃ ላይ ሲደርሱ ፀሐይ አቃጠለን ይላሉ ጦር ሜዳ የሚሄድ ወታደር ፀሐይ ሰጀኝ ብሎ አቤት ማቅረብ አለበት ገና ሰይፍ ነው የሚጠብቀው ሰርጊ መስል እኛ እዚህ በረሃም አምጥተ በፀሐይ አቃጠልከን እንዴ ነው መሄድ አልቻለም ስንቅም አለቀ ውሃም ጠማን እያሉ የተለያዩ ምክንያቶችን መደርደር ጀመሩ ማለት ነው ያኔ አላህ ምን አደረገ ነብዩ ኢህራጅ እንዳይደረጉበት ዳመና አዘዘ የዳመና መንጋ ማለት ነው ልክ በሰራዊቱ ልክ በቁመትና በወርዱ ዳመና አብሮ እንደጀት እያጀባቸው ይሄዳል ሲቆሙ ይቆማል ሲሄዱ ይሄዳል እንግዲህ ሙከየፍ ተሰራላቸው ማለት ነው ምን ትፈልጋለህ ይኸው ታቃጥለኛ አይደል ያልከው ታየው በቃ ዳመና ያጅባችሁ ተባለው በዚህ ዳመና እየታጀቡ ቀጠሉ ከዛ ስንቃቸው እንደፋፉና በቃ ምላስ የሚቀመስ የለም ራብ አለክ አሉ ማለት ነው ያኔ ደግሞ ግድ የለም እሱም ችግር የለውም ማለትና ወአንዘልና አለይኩም መን ወሰልዋ እነሱ ኮሮና ኮቸሮ ነበረ ያጨረሱት ግን አላህ Subhanahu Wa Ta'ala ትኩስ ባዘይ ስጋ አመጣላቸው ማለት ነው ያው ምርጥ የሰልዋ ማለት ነው የበራሪ ስጋ በጣም በተለይ ሰልዋ የሚባለው በራሪ ከማንኛውም ስጋ የበለጠ ጣፋጭና አስደሳች ነገር ነው ይህንን ስጋ የት እንደተጠበሰ የት እንደታረገ አይታወቅም አላህ ግን በየለቱ ትኩስ ላቦቱ የሚትጎለጎል ስጋ ትኩስ ስጋ እያመጣ ያወርድላቸዋል ባየር ላይ ማለት ነው እንደገና ደግሞ ማን የሚባል ማር የመሰለ ማር ወለላ የመሰለ በጣም ጣፋጭ ሐላዋን ሳይቀር ማለት ነው ስጋ ይበላሉ እንደገና ሐላዋ መዋሃጃ ይሰጣቸዋል ምን ትፈልጋለህ ከዚህ በኋላ ያንተ ቆሎ ኮቸሮ አለቀ ብለህ ነበር እየየው ያስታለቅስ የነበረው ያው ጾማ እየበላ ሂድ ያለው አላህ Subhanahu Wa Ta'ala እንግዲህ ያሳጣቸዋል ኢህራጅ ያረጋቸዋል ማለት ነው ወዳ ወዘለና አለይኩም الغمام ለጣው ዳመና እንዲያንጣላችሁ አደረግ ወአንዘልና አለይኩም المن والسلوى ስለስንቁ መተኪያ ደግሞ መን የሚባለውን ለጣፋጭ ነገር የሙጫ የመሰለ ነገር ነው ልክ አይናቸው እያየ በድንጋይና በዛፉ ላይ ይወርዳል እንደ ሰልጅ ማለት ነው ሲበሉት ምን ለማሮለላን እንደገና ምን የሚባለው በራሪ የበራሪ ስጋ ነው እንዳውም ከነ ህይወት ነው የሚመጣው ይባላል ከነ ህይወቱ ልክ እንደ ሐማማ የመሰሉ በራሪዎች ደስ የሚሉ በራሪዎች ይመጣሉ መንጋ መንጋ እየሆኑ ሲመጡ ልክ እያንዳንዱ ወታደር ፊት ከነ ህይወቷ መጣ ቁጭ ቁጭ ቁጭ ቁጭ ላሉ ሲነኳት ግን የበሰለች ቀመመች ስጋናት ማለት ነው ማንንም ያልነከው ቢቁድረት ኢላ በዚህ መልኩ እንግዲህ አላህ Subhanahu Wa Ta'ala መስተንግዶውን አጠናክሮ ከተለ ማለት ነው ከዛ በኋላ ኩሉ ምን ጠይባቲ ማረዘቅናኩም ይሄው ከሰጠናችሁ ጣፋጭ ምግብ ተመገቡ እንደፈለክ ብላ ተጣ ብሎ ጋበዘ አላህ Subhanahu Wa Ta'ala ማንግሪ ያልቃል ይደቃል የማይባል ወይ ተባሰለ እንዴት የማይባል ምንም አሳብ የለም እጅ ልከብቻ መብላት እስከምትጠግብ ድረስ ነገም ይመጣል ከነገም ወዲያ ይቀጥላል እና የሰጠናችሁ ሲሳይ እንደፈለጋችሁ ብሉ ጠጡ ግን በዘመቻው ላይ ቀጥሉ ይላቸዋል አለማን ይሄ ሁሉ ሲደረግላቸው እነሱ እንደገና ሌላ ምክንያት ይፈልጋሉ አሁንም ማለት ነው ወባ ዘለሙና ይሄን ሁሉ ምክንያት እየፈጠሩ ተዘመቻ ወደ ኋላ ለመቅረት በመሞከራቸው እኛን አልበደሉም እንግዳውስ ወላኪን ካኑ አንፉሰሁም የظلمون ራሳቸውን በራሳቸው ነበር የሚበድሉ ወደ ጥፋት ነበርና የሚሄዱት ማለት ነው ያ ሁሉ ተደርጎ ያው ሊዘልቁ አልቻሉም ማለት ነው በሺ የሚቆጠሩ ነው ወደ 70 ሺህ በላይ ነበር ይባላል ብዛታቸው ሲነሱ በመጨረሻ ግን በመቶ የሚቆጠሩ ሰዎች ናቸው ዘመቻው ላይ ሊሳተፉ የቻሉ ሁሉም በየመንገዱ የተንጠባጠበ ቀረ እንደምንም እንግዲህ ያው እየወደቁ እየተነሱ በየመንገዱ ይወድ ያለቀው እያለቀ ብዙ ጊዜ ከቆዩ በኋላ ያው ወደ ቦታው መድረሳቸው አይቀርም እና ሙሳ ግን ለዲሉ አልበቁም ከነዚህ መጥፎ ሰዎች መጀመሪያ እዛው በረሃ ላይ ሀሩን ሞቱ አጀል ደረጃ ታሞ ሞቱ እናሳቸው ሲሞቱባቸው እነዚህ በጣም ፋሲቆች ናቸውና ይሄን ወንድሜን ጀናዛቸውን መንካት የለባቸውም ብለው ቀውይ ስለነበሩ ራሳቸው አጥበው አዘጋጅተው በሌሊት ራሳቸው ቀብሩን ቆፍረው ራሳቸው ቀብረው መርዶን ጧት ነገሯቸው ረህመሁላህ ወንድሜ ተወፊ በቃ ተቀበርኩ ምናም ብለው ሲነግሩ እንደገና ሌላ ችግር ፈጠሩባቸው ይሄው የምቀኛ በስልጣን ተካፈለይ ብሎ ገደለው ወንድሙ ሱብሃንአላህ ሁሉ እንግዲህ ውጥንቅጥ ነበረ ያለፈው በነ ሙሳ ጊዜ ማለት ነው ለሙሳ ሙሳ እንግዲህ በማንኛውም ጊዜ ከኛ ነብይ በፊት በጣም ትልቅ ዝነኛ ተአምራቸው ወጣኝ የሆነ ስመጥር ነብይ ካሉ ሙሳ ናቸው ሙሳን የሚያህል ነብይ እንደዚህ ሊያንከለክሏቸው ነበረ ማለት ነው የራሳቸው ያው አምነንበታል የሚባለው ሌላው ያልታመነበት አቶ ነየሱስ እና ያን ዘከርያ ምን ተቆጥሮ ይዘለቃል የፈጸሙባቸው ሙታ እንግዲህ በመሰረቱ ተቀባይነት አግኝተዋል የተባሉት የነበረ ያጋጠማቸው ማለት ነው እና ሙሳም ትንሽ ቆይቶ አጀል ደረሰ ዘበር በረሃ ላይ ያሉ ውጤት ሳያው ማለት ሱብሃንአላህ አላህ ቁድራ አጅብ ነው እና መለከል መውት መጣና በይፋ አናገራቸው ቀጠሮ ደርሷል እንግዲህ ያ ጃጀሉ ላይ ተፈሩን ሰዓት ወላይ ተግሪሙ ነውና ጌታ ያው ሂድና ጠይቆ ባይሆን አማክረው ያለ ፍቃዱ እንዳትነቃው ብሎኛል ምን ይመስለው ታዲያ ረሱላህ አላቸው መጥቶ እሳቸው እንደ በዚህ ዘመቻ ተዛሬ ተነገ የአላህ ነፍር ይመጣል ይልቀዳጃለሁ እያልኩ ጠብቅ ደግሞ አንተ የጥላት ተባባሪ ሆነ አይደል ልትወስድ ትመጣለህ እንዴ ብለው ጋጭስ ሰጡት ማለት ነው መጀመሪያ ጊዜ መለከል መውትን ያቀመሰ ጎበዝ እና እሱ ደንግጦ እየተርበተበተ ተመልሶ ሄደና በአስበኒ ኢላ አብዲላህ ይሪዱ መውት እና ሞት የማይፈልግ አመፀኛ ሰው ዘንድ ልከ አስደበደብከኝ አለ ለጌታው ታዲያ ሙሳን በጣም አላህ ተመውደዳይ ብዛት የተነሳ ጥራ አልተሰኘ እና አያዝን አይተገራ አትልም ነበር ሙታን ከጀግና አታቀም ይገራል ከዛ በኋላ እንዴት ይሄን መልእክተኛ ትመጣለህ አላላቸው ሙሳ በቃል ደረጃ እንኳን የሙሳ ደረጃ ምን ያህል እንደሆነ ማለት ነው ተራውንም ተመደሰከ ቀጠሮ ደርሷል ያው ተማጣ ምንም አለም ሂድና እንደገና ጠይቀው አላቸው ትጠይቀው ግን በስልት መሆን አለበት በቅድሙ በደረቃል ሳይሆን ቀለል አድርገው ያ ረሱላህ ፈቃዲው ከሆነ ጌታ ጊዜ ደርሷል ይላል ምን ይመስለዎታል ብለ ጠይቅ ከዛ ደግሞ በበተጨማሪ እጅ እጀውን በደሬ ጀርባ ላይ እንደዚህ ጣሉ መዳፎት ብሏል ጌታ ከዛ ህይወት ማን እድሜ መጨመር ከፈለጉ ይቻ ይጨመርለታል ምንም ችግር የለም በለው ያንን እጃቸው በላዳ የሚያህል ነው ግዙፍ ናቸው ያንን እጅህን በሬው ጀርባ ላይ ስትችል እጅህ የሸፈነውን የበሬውን ጠጉር ያህል በእያንዳንዱ ጠጉር አመት ተጨምሮልሃል ከፈለክ ይሆን ለአንተ አልሰጠሁት ለማን እሰጣለሁ ብሎሃል በለው አለ እና ወደና ይህን መልእክት አደረሰ ይቅርታ ያው ቅድም እኮ እኔ እንትን ብዬ ነው ምንም አይደለም አሁን ግን ጌታ ከፈለክ ይህን ያህል እጆትን በሬው ጀርባ ላይ ያድርጉና ጣቶ እጆ የሸፈነውን የበሬውን ጠጉር አንዳንድ ጠጉር ለእያንዳንድ አመት ይሆናል እስካሁን በቀጥታ ይኖሩ ነበር ሙታን ቢቀበሉ ኑሮ ማለት ነው ስለአላህ አልሻም በዘዴ ነው እንጂ እንደማያረጉት ያውቃል የዱንያ ፍላጎት የላቸውም የአላህ ረሱሎች ያችን ተልኳቸው እንዲላቸውን ማየት ነበር የሚፈልጉት ማለት ነው ያችን ደግሞ በሌላ እጅ ነው የቀደረው ከዛ በኋላ ምን አሉ ይሽ ይህንን በእጀ በመዳፍ ሙሉ የሸፈኩትን የበሬ ጠጉር ያህል አመታት ከጨመረልኝ ያሳልቅስ ምን ሊሆን ነው አሉ ثم الموت يا رسول الله لما كل نفس ذائقة الموت لم ليت الله بكر ይቀራል እንዴ اذن فليكن الان በቃ የማይቀር ነገር ከሆነ ለምንድን ነው እንትን ብለው አሁን ያድርገው በቃ ተቀጃለሁ ብሎ ተስማሙ ማለት ነው እንግዲህ ሙሳን የሚያል ሰው በበረሃ እንደወጡ ቀሩ ማለት ነው ከዛ ሞቱ ደግነቱ አላማቸው አልሞተም አንድ ሰው ሞተ ወደቀ የሚባለው አላማው ከወደቀ ነው ሰው አጀሉ ደርሷል የሚችለውን አድርጎ ከሄደ የሚቀጥለው ትውልድ የሚቀጥለው ከሆነ አላማ የሚሞት ከሆነ ሙታ አላማ የሚቀጥል ከሆነ ግን ብትሞትም አልሞትክም እና የቅርብ ተማሪያቸው ነበር ያ ሱረቱል ከፍ ላይ ቂሳውን የሚያነሳው ይጣለ ሙሳ ሊፈታ የሚለው ወጣት ጎበዝ ነበር ኢሻ ኢብኑ ኑን የሚባል እሱን ላከ በግራቸው አላህ Subhanahu Wa Ta'ala ራሳቸው አንተባተው ያሳደጉት በጣም የሚወድስ ልጅ ነበር እሱን ላከና ይሄ እንደገና አዲሱን ትኩስን ኃይል አስተባብሮ ወጣቱ ዘመቻው እንዲከተል አደረገ በዚህ ልጅ ታው ዲሉ ተበተረ በይተል መቅደስ ተከፈተ ማለት ነው ይህን ሁሉ እንግዲህ ያደረገላችሁ ማን ነው እያለ ይጠይቃል አላህ Subhanahu Wa Ta'ala ወልቁልነ ዲኹሉ ሃዲሂል ቀሪያ ማለት ያው ከነ ሙሳ በኋላ በተተካው በአዲሱ መሪ በነብዩላህ ኢሻ ኢብኑ ኑን ወደዛች ወደ ተፈለገችው ከተማ በዲል ዘልቀው እንዲገቡ አደረግን ማለት ነው ግቡ ምንም የሚቋቋማችሁ ነገር የለም ብቻ በርትታችሁ ተሄዳችሁ ድሉን ሰጣችኋለሁ በማለት አላህ አበሰራቸው ማለት ነው ፈቁሉ ሚንሃ እና እንደፍራችሁ ከሄዳችሁ በበይተል መቅዲስ በጣም የበለጸገችና ለማገር ነበረችና እዛ ገር ያለው አትክልቱ ንብረቱ በሽበሽ ነው እንደፈለጋችሁ ገብታችሁ መብላት መጠጣት ትችላላችሁ ማንም ጥላት ደግሞ የሚመክታችሁ የለም ፍራት ላይ ይቀባችኋል አላችሁ አላህ Subhanahu Wa Ta'ala ሀይቱ በፈለጋችሁ ታጣጣ እና እናንተ ላንድ አፍታ በርትታችሁ ተገባችሁ ጥላቶቻቸው በጣም የተደነቁ ጀግኖች ነበሩ አማሊካ የሚባሉ እነዛ ሰዎች ሊመክቷችሁ አይችሉም ትደላችሁን በርትታችሁ ግቡ በማለት አላህ አበረታታቸው ማን። ነው ሀይቱሽቱም በፈለጋችሁት አቅጣጫ በሰሜኑም በደቡብም በምስራቅም በምዕራቡም የፈለጋችሁ ከይ ወዳ ሳይባል ልክ እንደ ጀነት ለነብዩ አደም እንዳላቸው በዛ ገር ያለውን ንብረት በገኒማ መጠቀም ትችላላችሁ ሲል ጋበዛቸው ማለት ነው ወዱኹሉል ባበ ስጀዳ ከተማው በር ላይ ስትደርሱ ሸላው ቦታ ብቻ ይህንን በጣም ለዘመናት የተፈራና ብዙ ጀግኖች ያለቁበት የሆነውን ዲል ለሰጠህን ጌታ ይችን በር ለቸላ ለማለፍ ላበቃህን ጌታ ምስጋና ላንተ ይሁን ብላችሁ ብቻ ስጁድ ታረጋላችሁ ይችን አትዋጋው ተባለ ማለት ነው ይህን ካደረጋችሁ ምንም የሚያነቅፍ ነገር የለም በሰላም አገሩን ትቆጣጠሩታላችሁ ተብሎ በአዲሱ መሪ ብስራት ተነገራቸው ማለት ነው ወቁሉ ህቶቱን እና እስከዛሬ እንግዲህ ይሄ ነገር ላይቀር ነገር በነብዩ ሙሳ ላይ እና በሃሩን ላይ የተለያየ ችግርና እንቅፋት እየፈጠራችሁ ብዙ ወንጀል አፍርታችኋል ያ ሁሉ ሙኻለፋችንና ወንጀላችን እንዳትጠይቀን መጣለቱና አንተ ህቶ ذنوبنا ወንጀላችንን አራግፍልን ነፃ አድርገ ንጹህ አድርገ አግባን እያላችሁ ዱዓ ካረጋችሁ እስከዛሬ ያጠፋችሁትን ሁሉ ነገር እምራችኋለሁ አላቸው እንዳውም ማለት ነው ያው ትውልድ በትውልድ እየተተካ ቢሄድም አባቶቻችሁ ቅድመ አያቶቻችሁ ያጠፉትን ሁሉ እናንተ ሲፋር ታረጋችሁ ሁሉንም ይቅርለዋለሁኝ አላህ Subhanahu Wa Ta'ala መግፍር ለኩም خطاياكم ይሄን ካደረጋችሁ ወንጀሎቻችሁን ሙሉ በሙሉ እንሰርዝላችኋለን እንምራችኋለን ተባሉ ይላል ወሰነዚል ወሰነዚዱል ሙህሲኒን እና ወንጀል ከማ ከማማረም አልፈን በጎ አድራጊዎችን ከናንተ መልካም ስራዎችን የሚጨምሩና የሚሰሩ ካሉ እነሱን ደግሞ በመንዳ እንጨምርላቸውና የበለጠ ደረጃ ላይ እንድትደርሱም እናረጋቸዋለን ብለናቸው ነበር ይላል ግንና እናጅሬ ቢያጥቡ ጭቃናቸውና አሁንም እንደገና ሌላ ችግር ሊያመጡ ነው ይሄ ሁሉ ድል እየተሰጣቸው ማለት ነው እና አሁን እንግዲህ ከተማው ለመግባት ሁለት ነገር ብቻ ነው ሸርጥ የተደረገው አንደኛ ስጁድ እንዲያደርጉ ሁለተኛ መሳለቱና አንተ ወጣው በና ወንጀላችንን ይቅር በለን ብለው ጥፋታቸውን አውቀው ምህረት መጠየቅ ብቻ ነው ይሄ ሸርጥ የሚከልፋቸው ነገር አልነበረም ይሄ ሲባል ምን አደረጉ ፈበደለ الذين ظلموا قولا غير الذي قيل لهم እነዚህ ግፈኞች የሆኑ ሰዎች የተሰጣቸውን መመሪያ ቃል ባልተባለው በተቃራኒው ቀየሩት ይላል ማለት ነው ከማበደሉ ፊዕለን ተግባሩንም እንደቀየሩት ሁሉ አንዱ በቃል ሁለተኛው በተግባር ነው የታዘዙት ነገር ይቀበሉ ተውባ ሁለት ሸርጦችን አስቀመጠ አንደኛ በግንባራቸው ስጁድ እንዲያደርጉ እንደ ስጁድ ሹክር ማለት ነው ሁለተኛ ደግሞ ባፋቸው ያለፈውን ሁሉ ወንጀል ይቅርበልን ጌታችን ካሉ በቃ ሁሉ ነገር ዲኑም ዱንያውም ሊሳካ ነበር ግን ምን አደረጉ ስጁድ አድርጉ የሚለውን ቃል አጣመው ተረዱት ማለት ነው ስጅድ አድርጉ ማለት ቁማቸው አትጉ ማለት ነውና ቁጭ ብለን እያንፏቀቅን እንደቆማጣ እያንፏቀቅን እንግባል سبحان الله። አላማ አቁል ስጁድና ቁጭ ብሎ ማንፏቀቅ ምን አገናኘ ነቀማማ ከመሆናቸው የተነሳ እንግዲህ በዛ ወርቃማ ጊዜ ነብይ አብሯቸው እያለ ተፍሲሩ ነብይ አይጠየቅም ምን ማለት ነው አይባልም ራሳቸው ይፈለስፉታል ማለት እና ቁጭ ብላችሁ ያንፈቀቃችሁ ግቡ ማለት ነው አሉና ያው ሁሉ ወታደር ቁጭ ብሎ እንደቆማታ እያንፈቀቀ መግባት ጀመረ ስጁድ ግን አያደርጉም የተፈለገው ስጁድ ቀርቶ ማንፈቀቅ ሆነ ማለት ምን ሆነ አላህን በማመስገን ፈጣ በአላህ ትእዛዝ መሳለቅ መቀለድ ሆነ ማለት ነው እንደገና በቃላቸውም እንደዛው ህጦቱን በሚለው ፈጣ ህንጦቱን في شعارة ይላሉ ህንጠቱን ቢሻአራት አሁን እኛ የምንፈልገው በዚህ ቦታ ላይ እንድትሰጠን ሀዲያ በአንዲት ጠጉር የታሰረች አንዲት የስንዴ ፍሬ ሱብሃንአላህ ምን ትጠቅማለች እቺ ነገር ተጌታ ለመሳለቅ ብቻ ማለት ነው እና አንዲት የስንዴ ፍሬ ባንዲት ጠጉር ታስራ ሰንስተን ወንጀላችንን ሁሉ በሙሉ አራግፍልን ከጥንት ከአባት ከአያቶቻችን የመጣውን ሁሉ ወንጀል ነጻ አድርገንና አፉ በለን በሉ ቢላቸው ህንጥ ህወጠቱን በሚለው ወጣት ህንጦቱና ማ አሽባሃ ሱና المسلمين ታል ሙስሊሚና ዲኑን اليهود ይላሉ ሙፈስሮቹ ማለት ነው እና ይሁዶቹ ህጦቱን ቢላቸው ህንጦቱን ብለው ፈሰሩና ለጥፋት በቁ ሙስሊሞች ደግሞ ኢነላህ አላ አርሽ ተዋ ሲሏቸው እስተውላ ብለው ፈሰሩ ይላል ለተጠየውና ሰማና ምን ቀውለኩም ሹረን ቢሹረን ወዚራን ቢዝራኢል ታሪክ እና በዚህ መልክ እንግዲህ ያን የመሰለ ዲን በእንዲህ አይነት እንግዲህ አሳፋሪ በሆነ ቃልና ተግባር አበላሽቱት ማለት ነው በስጁድ ፈንታ አያፋቀቁ መግባት በስትርፋር ፈንታ ደግሞ አንዲት ቅንጣት እንደ በአንድ ጠጉር አስረስተኝ እያሉ መሳለቅና መቀለል ጀመሩ ማለት ነው ኢለለሁም غير الذي ኢለለሁም ማለት የተነገራቸውን መመሪያ ትተው በተቃራኒው ተረጎሙት ማለት ነው ያኔ ምን አደረግን فانزلنا على الذين ظلموا رجزا من السماء እነዚህ በደል በፈጸሙ ሰዎች ላይ እንደገና ከወደ ሰማይ መቅሰፍ ታወረንባቸው ውጤት በሽታ እንደወረርሽ በሽታ ተላከባቸውና በአንድ ቀን ረፋድ በሺ የሚቆጠሩ ህዝቦች እመት ሆነው አለቁ ማለት ነው በምን ቢማካኑ ይፍሱቁን በእኛ ፍቃድ ላይ የሚያፈነግጡ በመሆናቸው ይላል አላህ Subhanahu Wa Ta'ala እና ወዳ ወረርሽ በሽታ ወረደና እነዛን ሁሉ በጣም ጥቂቶቹ ሳሌዎች ብቻ ሲተርፉ ከነብዩ ጋራ አብዛኛዎቹ ወደ 70 ሺህ የሚጠጋ አንድ ጊዜ አመድ ሆኑ ማለት ነው ይሄ ሁሉ እንግዲህ ታሪካችሁን ልትረሱት አይገባም እና በተደጋጋሚ ባጠፋችሁ ቁጥር አቦ የህዝብ እንደው አይረባም በቃ ተንዚህ ማድረግ አለብኝ መሬት መቅዳት አለበት ነበር የሚባል ግን የሁሉ ግፍ ይፈጽማሉ እንደገና ይቅር ይላቸዋል ፉርሳ ይሰጣቸዋል መልሰው ሌላ ችግር ይፈጥራሉ የሁሉ ያደረጋችሁ እያደረጋችሁ ግን እኔ ጨክኛ አልጨከንኩባችሁም እስካሁን ድረስ እናንተ ግን በጥፋታችሁ እየቀጠላችሁና አሁን ሳይበቃችሁ ምን ይላል አላህ Subhanahu Wa Ta'ala ናይ ሁሉ እንግዲህ የይሁዶችን ሽሪርነት መልቲነት ከሚገባ ሙስሊሞች እንዲያውቁና እንዲጠነቀቁ ነበረ ጌታዬን ሁሉ የሚነግረን ግን የሁሉ ተብሎ እኛ ሙስሊም ተብዬዎች አሁን የእነሱን ጅራት መከተል ጉዳይ ነው እየቀጠለ ያለው ማለት ነው هذا صلى الله وسلم على النبي وإلى لقاء